ራሳቸው እንደዚህ ያደርጋሉ ያደርጋሉ ማለት ማ ረአይና ይይ ላል እንደዛ ነው والله اعلم እ የመስጊድ ግድ الهواء قرار لتابعه ይህ መስጊድ አሁን ኢማምን እያየው ነው እዛ ውስጥ ወሻፊዒ የቁሉን ስትሰግድ ማሙዎቹ የግድ ኢማሙን ማየት አለበት ይላሉ ሻፊዎቹ ሰላት ስሰግድ ትስስር ያረክ እንደሆነ ላቡደ ምን ሩእየት ልኢማም የራሱን ሀይአ ሲንቀሳቀሰው ማትኮ ነው። ስነሳ ስቀመጥ ይህንን ማየት አለ ይግድ ይላል። ላኪን ጀማሂር ዑለማ ምን አሉ? ወልሀዋኡ ቀራሉ ታቢኢሂ አየሩ ደግሞ ይዋ የሚከተለው የትኛ ነው? ምድርን ይከተላል ማለት እንደዛ ብሎ ይሄ ቃዒዳ ኡሱልያ ነው። ይሄ መሰረታዊ የሆነው ሰውየው ሰውቱ ደግሞ እስከታየ ድረስ ምንም ችግር የለም ይላሉ። ነገር ግን ይሄንም ማለቱ ነው ማካና መስጊድ ውስጥ ነው። አጥሩም ደግሞ የመስጊድ ነው። ማራአይና አነላ ማራአይና አጥሩም ደግሞ ሊያነ ሀይጠል መስጊድ ሚነል መስጊድ በለው የመስጊዱ ደግሞ አጥር ደግሞ ከመስጊድ ጋር ነው። ወላኪን ደግሞ ላኪን እንደ መስጊድ አይደለም ከመስጊድ አይደለም ዋና ላ ኡሪዲ አካዳሚን እዚያ ማስቀራት ደግሞ አላየውም። ግን ደግሞ ከመስጊድ ውጭ አጥር ውስጥ ከሆነ ደረራ ካላመጣው ፋሳዱን ካላመጣው እያየ ነው የሚያስተምረው። ሴቶች ማን ለዚ አጃዘለው ለው ማን የሐዋሳ በቃ ለሐዋሳ ውስጥ ايش اما عندنا ما ايه رجائزين اعوذ بالله ها لا انتهينا ما الذي اجاز له ሴቶቹን ማስተማር አካዳሚ ይበቃል ያለው ማን ነው ማን ነው ولقد قلت لمن لا شمس ولا من قلت هذا الموضوع لا اصلا لا يجوز اختلاط لا يجوز بسبب ድላንት ያላልኩም ከዚህ በፊት በትምህርት ምክንያት ብሎ ዩኒቨርሲቲ እንማራለን ብሎ ከወንዶች ጋር ተቀላቅሎ ማንማር ማርአይና ቃሉ ሼክ ብን ባዝ ሼክ ሳል ኡተይሚን ይህን ሪሳላ ወስዷል መሰለኝ እሱ ማን ሸምሱ ጽፌ ሰጥቻለሁ እንደውም በዚህ ዛሬ አመት ምናምን ተነስቶ ነበረ መማር አስለን ላያጁዝ ትምህርቷን ማቷ አለባት አላልኩም ረስታል አንተ ها ايوه لكن عبد الله العوني የሚባል من المشايخ السعوديه من ላል ክፍሉ ደግሞ ሰፋ ካለው አንድ ወንበር ላይ ካልተቀመጡ በራቸው ደግሞ የተለየ ከሆነ ፈላ ይላል ይቻላል ይላል ማለት እኮ ነው እንደዚህ ያለው ሐዋሳ በሩ ክፍሉም ደግሞ የሴክሽን የምትሉ ደግሞ ሰፋ ካለው ማሻአላህ እሺ የማይገናኙ ማለት እኮ ነው طيب ይተያዩ ምንም ችግር የለም በራቸው ደግሞ ለየት ካለው ፈላ لعل هذا القول انتهى أما إذا من الفتنة بنام بلو على منهج الإخوانيين جائز نو نعم من لو فإن المسجد لم تبنى لهذا አካዳሚን ውስጥ እንድታስተምርበት ደግሞ አልተገነባች መስጊድ ወኢነማ ሁወ ለቅራአት القرآن وذكر الله تبارك وتعالى ለማስቀራት ነው እንጂ አላህን መወደስ ነው እንጂ ቁርአን ውስጥ እንቀረበት ነው እንጂ ማ ረአይና እኛ እነዛ ነው የምንለው ማዕለዲላ አለ ብሎ የምናገር ሙስቢቱ አለ ይቻላል ያለው ሰው ፈዐለይህ ልአዲላ ወልሙስቢቱ ሙቀደሙን አናፊ አለ የሚለው ሰው ይቀድማል አይዋ የለም ከምል ትጠብቃለህ እስከዛ ማስረጃውን ያምጣ ጽፈው والله አሁን እንደዛ ይመስለኛል እ ይመስለኛል ሰው እንደዛ ነው አያዘን بالله እንደዛ ነው እሺ ደል የኺ ይህንን ቀርታችሁ አትንም እንደ ወደ ሐዋሳ እ طيب እሺ ማን ስምህ عبد الكريم من قراقة ما شاء الله طيب وأنت إبراهيم من تقري ما شاء الله من من نور من نور طيب إيشي إيه ኢትዮጵያ ከሲያዝ ዘመን በተለይም ደግሞ ጃሚዓ አልእስላሚያ ተመርቀናል፣ ከዛን ነው የምንመጣ ሙሐደራ ልንሰጥ ነው ምናምን ብሎ የሚናገሩ አልጃሚያ የራሷን አቂዳ ታስተምራለች። አማ ሰውየው ከተለያዩ ኪታቡ ከመስር ከተለያዩ ሀገር የሚመጣውን ኪታቡን አይቶ ይጠፋል። በተለይም እናንተ ጋር መጥቶ ይሄ ምን ምን ችግር አለ? ባለፈው ከጃሚዓ አልእስላሚያ እኮ ነው የመጣው እንደዚህ ተናግሯል። ምን ችግር አለ አለ ያ ማንኛውም ሰው ከጃሚያ እስላሚያ ያለው ነው ምን አህል ጀና ነው እንዴ ምን አህል ሱና ነው እንዴ መካ ውስጥ አለው ሁሉም ያ ከፊህም እንደ ዘመናችን ደግሞ መንግስቱን ፈርቶ አይዋ አጎንብሶ ይሄዳል እንጂ ወላሂ ከም ምን ወላሂ ከም ምን ሺአ وكم من منافق وكم من زنديق والله وكم من مبتدع መውለድ የሚሰራ አስደብቀው በራሱ ቤት ስንቶች ናቸው ጃሚያ ደግሞ እዛው የምሰጣውን ደግሞ ትምህርት ይቀበላል አማ ምን ናሄት ሁዋ አይዋ ፍክራ ደግሞ የዓወት ደግሞ ነሽረ ያስፋፋል ደግሞ በሁሉም ቦታው فليس كل من يدرس في المدينة المنورة عالم አይደለም ወይም أنه ملتزم بالمنهج አይደለም እዚህ ላይ ዓለም ማለቴ ስለ አቂዳ የሚያውቅ ማለት እኮ ነው። በጣም አውቆ ተምሮ በደንብ ትክክለኛን አቂዳ ይዞ እየመጣ አይደለም። ሀል ኩሉ መን ያእቲ ምን ደማጅ ከሁዴይዳ አሁን ከመን የሚመጣ ሁሉም ሰው ትክክለኛ አቂዳ ይዞ መጥተዋል። ከም ምን ሐዳ ከም ምን ጃሂልን እንደውም ኢማም አጣሐዊን የሚረግም ስንቶች ናቸው። ሼክ አልእስላም ተይሚያ እዚህ ላይ እነዚህ ሰርቷል ብለው የሚናገር ስንቶች ናቸው። ያኪ መን ጃአከ ወደ አንተ የመጣው بالكتاب والسنة وآثار السلف الصالح الصحيح على الرأس بلو أما هي طريقة الإخوانية ነው መስጊድ እናስተምራለን የምለው በሐታ በለው እንደው በግልጽ ትክክለኛ ነው ይሄ ወሹ መስጊድ ውስጥ እናስተምራለን አካዳሚ የምለው ትክክለኛ ኢኽዋኒ ነው እንደውም ግለጦ ሽፍኑን ከፊቱ እንደዚህ ግለጥና አንተ ኢኽዋኒ በለው እሺ የላ قال المؤلف አንዳችሁ ቅሩ እሺ አትቀሩም ምን ነው ወይስ ምን ነው የማትቀሩ? ለምንድን ነው ለምን ነው የማትቀር? አንተ ቆይ አንተስ ያስም ምን ችግር አለ? እ ያ ምን ችግር አለ መቅራት? ሱብሃንአላህ ሀያ አያስፈልግም። በዚህ ላይ ቅራት ላይ ሀያ አያስፈልግም። ሚማኒ ላ የተዓለማኒ ሁለት ሚሞቹ ዑለማዎቹ ነው የለይሳ ሐዲስ አይደለም ወላ አተር ነው እንጂ ሐዲስ አይደለም ሚማን ሁለት ሚሞቹ ደግሞ ላ የተዓለማኒ ሚሙ ሙስተሕይን አዩ ሀያ የሚያደርግ ማለት እኮ ነው እፍረት ያለው ሰው ወሚም ሙስተክብርን የሚያኮራ ወይም ደግሞ ራሱን ደግሞ ከፍ የሚያደርግ ወደ ዒልም አይደርስም በዚህ ሀያ አያስፈልግም ብስሚላህ አልሐምዱሊላህ ወይም ታሊቅ ነው የፈለግከዋለም ለዛ ነው ምክንያት طيب ወይም ልቅራላችሁ ለዛ ይቻላል ለአንዳችሁ ሽቅሩ እሺ قال المؤلف رحمه الله قال المؤلف رحمه الله وهو إمام البربهاري رحمه الله إيش واعلم رحمك واعلم رحمك الله إيش أنه ليس في وإذا السنة قلت رحمك الله للإخوانيين لالوت بهيوت يالوت لعلهم أرادوا هداكم الله ما تكون الله ወደቀና መንገድ ይምራችሁ ማለት ፈልጓል አንዳንድ ክታቦች እንደዛ ይላሉ በተለይም ደግሞ ኪታብ ሪሳላ ኢኽዋንያ የምትል እዛ ላይ አብዛኛው ረሂመከ አላህ ያ ዩሱፍ አልቀርዳዊ ምናምን ብሎ የምናገር ሀዳክ አላሁ ማለት ፈለጎ ነው መስለን እሺ አልሙጥለቃ ወለም አላልመይት ነው የሚባለው ነገር ግን በህይወት ያለው ሰው ማለት አይቻልም አንዳንዱ ለማዎቹ ይላሉ ይቻላል ያሉ ግን ደግሞ ለመሻይኮች ደግሞ በተለይም ደግሞ ወይም ደግሞ ከመንገድ የተጣመሙ ሰዎች ካሉ ረሂመከላሁ ማለት ይቻላል ያሉ አልመስአላ ክላፍያ አንዳንዶቹ ደግሞ ለሞቱት የኹሱን ብቻው ረሂመከላህ የሚባለው ለሙታን ነው ለሞቱት ይላሉ ሌሎቹ ደግሞ ላሉም ደግሞ ረሂመከላህ ረሂመላህ ዋሊደይክ ይላሉ ፈላ ሐረጃ ምንም ትና የለም የሚከለክል ነገር የለም ይህ አዳ ነው እንተ አዳ አድርጎ ረሂመላሁ የሚባለው ለሞተ ሰው ነው ሀዳሁ ላሁ ላለው ሰው ይባላል አላ ኩል ወላክሱ ሰሒሁ ተቃራኒ ሰሂህ ነው እሺ أنه ليس في السنة في ሱና ውስጥ ደግሞ አቂዳ ውስጥ ነው ሱና ደግሞ እዚህ ላይ አቂዳ ነው አነሁ ሹፍ ወዕለም ረሂመከ ላሁ ያ መን ቱሪዱ መንሀጀ ሰለፊ የሰለፎቹን መንገድ የምትከተል ለመከተል የምትፈልግ ሰው የሰለፎቹን መንገድ ይከተላለሁ የምትል ሰው ምን ይላል ኢዕለም ይላል ወዓለም ቅያስ የሚባል ምሳሌ ወይም ደግሞ ቅያስ የለም አቂዳ ውስጥ ሱና አይደለም እዚህ ላይ እንተቤ ቅያስ ማለት ኢልሓቁ ናቅስም ቢካሚልን ኢልሓቁ ናቅስም ቢካሚልን ቅያስ ማለት ቅያስ ማለት አንደኛው የተጎደለው ነገር ደግሞ ወደ ተሟላ ደግሞ ማድረስ ኢልሓቁ ናቅስም ቢካሚልን አው ኢልሓቁ ልፍሩዕ ኢላል ኡሱል ይበለው አሁንም ሌላ አሁን ደግሞ ቅርንጫፉን ደግሞ ወደ ግንድ ማድረስ እኛ ቦታ ቅያስ ማለት ሹፍ እዚህ ላይ ቅያስ አድርግ፣ እዚህ ላይ ምሳሌ አድርግ፣ በዚህ መንገድ ሄድ። ቅስቱ ሶባ ገመትኩ፣ በዚህ ገምት፣ በዚህ ሂድ ማለት እኮ ነው። ላኪን አቂዳ ውስጥ ፍሩ ውስጥ አለ። እንተቤ እዚህ ላይ ለይሰ ፊ ሱነት ማለት አቂዳ ነው። ሱና ማለት እዚህ ቦታ ግን አቂዳ ነው። ሌላ ቦታ ግን አማ ፊል ፍሩ ቅያስ አለው። እንተቤ አማ በሌላው ቅርንጫፍ አቂዳ ባልሆኑ ውስጥ ደግሞ ቂያስ አለው። አቂዳ ካልሆነው ኡሱል ካልሆነ ቂያስ አለው። አማ ፊ ባብ ልእጅቲሃዳት ቂያስ ሚባል አለው። ዋማ ፊል ኡሱል አቂዳ ላይ ደግሞ ቂያስ ሚባል የለም። ዋድህ ነው ያ ሊአነሁ በልሑጃ ከም አድላ ልሙስሊሚን ከም አድላ የሙስሊሞቹ መስረጃዎች ስንት ናቸው? ሶስት ስንት ነው القرآن حديث ثم القياس تلوم لمن يهزفوا أنت አቂዳ ላይ እ ዛሂርያው እንደዛ ሶስት ብቻ የምለው ዛሂርያ ነው ሰውየው እንደዛ የምለው አቂዳ ገብቶኛል ለዓለሁ ነሲያ ረስቷል ወይ ሰውየው ዛሂሪ ነው ሚን ዛሂርያ ዝም ብሎ ላይ ብቻ የሚመለከቱ ማለት እኮ ነው ላይ ዛሂርያ ማለት ላይ ላይ ብቻ የሚመለከቱ ማለት እኮ ነው ከብን ሐዝም الظاهري وداود الظاهري الذين الذين يملوا እነዛው ኢላ ያለውን ብቻ እንወስዳለን ውስጥ አንገባም ተሙ ታዊል እናረገን የሚሉ ሰዎች ናቸው ኢዘን ቅያስ አንቀበልም የሚሉ ማን ነው ዳውድ الظاهري الظاهرية أهل الظاهر ተብሎ የሚጠራው አይዋ ወብነ ወብነ ሐዝም الظاهري የሚባል እነዚህ ናቸው ቅያስ የሚባለውን አንፈልግም ይላሉ። መስረጃዎች የነሱ መስረጃ ምንድን ነው? አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላም አላህ ብለዋል። ሁሉም ነገር ተሟልታል። ከአሁን በኋላ ቅያስ የሚባል አንፈልግም ይላሉ። ፈዕተቢሩ ያ ኡሉል አብሳር ይላል አሁን አላህ የቅያስ መስረጃ ነው። አንተ ሄይ ፈዕተቢሩ አስታውል እናንተ አንጎል ያላችሁ ራስ ያላችሁ አቂል ያላችሁ ሰዎች ወይ አስታውሉ ለካ ምን ማለት ነው ኢዕቲባር ማለት እየ ፈቂሱ ማለት እኮ ነው ቅያስ አድርጉ ማለት እኮ ነው አዎ እንደዛ ትላለች ኢዘን ሃኡላ እነሱ መስረጃ አልዮም ብሉም ላኪን ጀማሂር ዑለማ ቅያስ ይቻላል ያል ቅያስ ማድረግ ይቻላል ኢዘን الكتاب والسنه ثم الاجماع آه. ثم القياس خلافا لابن حزم الظاهري بلو الزلاي طيب اجماع بلال ياسين ጠይብ አልኪታብ ወሱና መስረጃ ማሆናቸው ላይ ማንም የምልልም ኢለ አልቁርአንዩን በቀር ይገባቸዋል። እኔ ዋضህ ነው ያ ኢኽዋን ቁርአንዮ ላለሁም ፊ كانوا في አዲስ አበባም አሉ في الهند وباكستان مجموع አሉ። ቁርአን በስተቀር አንቀበልም የሚሉ አሉ። ሱናን አንቀበልም ይላሉ። هؤلاء እነዚህ ሰዎች ደግሞ ማ አመኑ ቢረሳለት ሙሐመድ ሰለላሁ ዐለይሂ ወሰለም ነቅተሪብ ሁናክ ፀሐይን የምትፈልጉት ወይስ እንዴት ነው እዚህ ይሻላል ኑር እዚህ ይሻላል طيب ايوه ቁርአን خلاص ቁርአን ያለውን ነገር እንቀበላለን ሐዲስስ አንቀበልም ይላሉ طيب لولا الحديث ደሞ አላን ደሞ ለአንድ ቁርአን ቁርአንዩ ያኛ ሙሐመድ እናረግ እስቲ አንተ ሙሐመድ አንተ ሙሐመድ ሆይ ቁርአን ብቻ ነው የምትከተለው አዎ ነኝ ባይ ካለው አድላ እንሰጣል ናም ነቁል ለሁ ብልአድላ ጠይብ አቂሙ ሰላተ ወአቱ ዘካተ ለም እዚህ ላይ ሰላትን አቁሙ አለው ዘካም ስጡ አለው ለም የተከለም አልተናገረም አንሳቢሃ ቁጥሯ ምን ያህል ከምን እንደሚወጣው ወለም የቁል ወአቱ ዘካተ ምን አልኢብል ወልገነም ወልበቀር ብሏል ቁርአን ማን ነው በያን ያደረገው ነብዩ ሰለላሁ ያ እኳ ነብዩ አይደለም እንዴ أليس رسول الله صلى الله عليه وسلم هو الذي بين نعم. ولقد أنزلنا ለምን አለው ታላ ቁርአን እጅማልና ወደ አንተ አወርደናል ደግሞ ግልጽ እንድታደርግላቸው ኢዘን ቁርአንዩን አፋቸውን ድንጋይ ውስጥ አዝገይዋ አፍንጫቸው ውስጥ ድንጋይ አስገብታል ድንጋቸውን ከአፍንጫቸው እስከሚያወጡ ድረስ ረሃ አግኝታል خلاص واضح ነው አማ ንሳብ ቁጥሯ ደግሞ ለምን አልገነም ዘካው ስንት ላይ ነው የሚወጣው አምስት ደርስ ነው جمل أمس الدرس زكاو عند شاتنو عند تاو متاوطاو واضنو وأما في البقر ثلاثون تبيعا عند ويفنو متاوطا لك سلاسة أيوة كبتك كالو سنتو تاو عند واضنو وأما في الغنم أربعون واضنو فتلك فقس على هذا اندزي كونو طيب هل قرآن نمو وآتوا الزكاة من البقر والغنم ወሊ ብልብሏል እንዴ ያ አዩ አልጃሂል ባለው አንተ ቁርአን እኔ ቁርአን ብቻ ነው የምከተለው በለምሎ ሰው አለ ጁሃላዎች እንደዚህ ኢዘን ሃኡላ ማ አመኑ ብረሳት ሙሐመድ ሰለላሁ ዐለይሂ ወሰለም ፈቁል ለሁም አንተ የመጨረሻ ለአንተ የምንለው ትክክለኛ ቁልጭ ያለ የወጣለት ካፍር ነው በላንተ ናም ይህ ሰበብ አያስፈልግም እንደዚህ የምለው ፍርቃም ቢሆኑ አንተ ሙድል አይደለም ምን አልፍረቅ ባላለም ቁርአን ይሁን እንተቡ እንደ ሙዕተዝለና ያምኑ ሙዕተዝላዎቹ ደግሞ ነብዩ መላካቸውን ያውቃሉ ሱናን ደግሞ ያምነው ናም ላኪን ደግሞ ከልኸዋሪጅ አይደለም ሃኡላ ምንድነው ማስከፈር አለበት اتفق عليها العلماء سلفا وخلفا ጭልጥ ያሉ ነው ይወጥላቸው ይወጥላት ነው ይወጥለት ነው طيب እሺ اما قياس ይቻላል نعم قياس في الفروع ይቻላል ها عقيده ውስጥ አይቻልም عقيده ይላል ፈኢዛ ካን አላሁ ያዘን ቢላህ አስተግፊሩላሁ ልዓዚም ይህንም ለምን ነው <laughs> ማን እንደዛ አለው? <laughs> ለይሰ ፊል አቂደቲ ቅያሱን አቂዳ ውስጥ ደግሞ ባቡ ተወቁፍ ነው። ከአላህ የመጣ ሁሉ ነገር መቀበል ነው። ተወቁፍ ደግሞ ከላስ ግድብ አለው፣ የተገደበ ነው። ጠይብ አሁን ሰላት እዚህ ላይ ሹፍ ሰላት ማስገድ ይቻላል። ዋضህ ነው። ወቅት አለው ዱሃ ወቅት አለው واضح كذلك طيب አሁን ሰዓቱን ወደ ስድስት ሰዓት አካባቢ ዱሃን ከሰገድኩት ረካ ወይም ስምንት ነው አስራ አንድ ነው አስራ ሁለት ነው ከማ ተቁሉ መሃኒ የዱሃ ሰላት ወይም አቀሉ ደግሞ ትንሹ ረካቴን ነው ከዛ የበለጠው ደግሞ ስምንት እንበል ሀያ ከሰገድኩት ምንድን ነው ዱሃን ቅያስ አድርገ ምሳሌ አድርገ ምንም ችግር ለም ብለ ደግሞ ሀያን ከሰገድከው ማን ፈቀደልህ ያ አኼ ለይሰ ፊ ሱነቲ ፊ ልዓቂደት ቅያሱን ዋضህ ነው ጠይብ ጾም ለምሳሌ ስንት ነው ሰላቲን ዮመን እንደ ወላሂ በጣም የዘንድሮ ጾም ጾሙ በጣም ጥሩ ሆኗል አስር ቀን ጨምር በዛ ካልከውስ አርባ ካረከውስ ለይሰ ፊ ሱነቲ ቅያሱን የላቂዳ ውስጥ አማ በሌላው ደግሞ ፍሩዕ ላይ እጅታን ማድረግ ትችላለሁ ለምሳሌው አና ቁል ለከ አልአን ከቤት ስትወጣው ዋድህ ነው። አጀነብያውን ደግሞ ካፈሩ ሙህተጅባ ሙታጅባ አይደለም ካፈር ነክ ካፈር ስለነካችኝ ውዱ ማድረግ አለብኝ ሳይል ቀራ በፊት ትላለ። የራሴ ኢጅቲሃድ ነው ቂያስ ቂያሱን በምን ላይ አላነ ሻፊያ ሴቶች ማናቸውም ደግሞ አንተን ከነኩ ውዱ የንተቅድ በምን ላይ ነው ካፍርም ትሁን ሙስሊም ነኝ በተለይም ሙስሊምና ሙተነቅባ እኔን ከነካችኝ ደግሞ ምንም ውዱ አያስፈልገኝም ትላለ አሁን እዚህ ላይ አሁን ቅያስ ታረጋለ። አሁን ትችላለ። ከፈለክ ደግሞ ሻፊዎችን ትከተላለ ካልፈለክ ደግሞ ሐነፊያዎችን ሻፊያዎቹ ካፍር ትሁን ሙስሊም ትሁን አንተን ውዱ አድርገ ከወጣ አንተን ከነኩ ኸላስ ውዱህ እንተቀዳ የለም አምደን ኦው ዋማ አልሐነፊያ ወሎ አካባቢ ያላችሁ ወሎ ሹፍ ምን ይላሉ? አውቃ እንትም ነከች ካላወቀችም ደግሞ ላይ አንተቅድ ውዱ አይበላሽም። ሐነፊያዎች ዘንድ ዋድህ ነው የለም እንዴ? ዋማ አልማሊኪያ ወልሐናቢላ ደንደኑ ሀከዛ ምን ይላሉ? ኢላ ሊሻህወትን ወኔ ነገር ፈልጋ ሱብሃንአላህ አው ሰውየው ፈለጎ እሷን ከነካ ወይም ለስሜት ካልሆነ በስተቀር ኢዘን እዚህ ላይ ቅያስ ይቻላል። አሁን ከፈለከው በዚህ ምሳሌ አድርገው ወይም የሻፊያዎቹን መውሰድ ወይም ደግሞ የሐነፊያዎቹን መውሰድ ማለት እኮ أما في العقيدة በዒባዳ በር ላይ ወይም በዒባባ ኢባዳ ባብል ውስጥ ደግሞ ቂያስ ማድረግ አይቻልም። باب العبادات ይላሉ ለኡሱሎቹ ደግሞ ኡሱል ወይም ፉቃሃዎቹ ይላሉ ባቡል ኢባዳቲ ሙደየቁን ላ ዩፍዓሉ ኢላ ቢደሊል የኢባዳ በር ደግሞ አረብኛ አይደለም ይሄ ያኺ መስረታዊ የሆነ ነው እነሱ ያደረጉ ነገር ነው። የኢባዳ በር ደግሞ የተዘጋ ነው ማንም ነገር ደግሞ ያለ ማስረጃ ማስራት አይቻልም واضح ነው ያኺ طيب ولا تضرب لها الامثال ولو ولا واضح ነው تضرب እዚህ ላይ لها الأمثال ግልጽ ነው አይዋ ለዛም ደግሞ ለአቂዳ ውስጥ ሆነ ደግሞ ምሳሌም አይደረግም እንደዚህ አይነት ነው አይባልም እንደዚህ ነገር ነው ሹፍ ያ ገንብላ ይሄ ደግሞ በጣም ሙጀይድ طيب ምንድን ነው ይሄ አላሁመ ሰላ አህመድ አህባሾቹ በቅርብ ጊዜ እዚህ መዚህ ሰርቶ ነበሩ ዋضህ ነው ወቁልና ጅብ የሚስራው ባለው ተናግሬ ነበር ዋضህ ነው አይዋ አልአን ለምሳሌ እዚህ መስጊድ ይሄ መስጊድ ሙስሊም ነው የሰሩ ምን አስጠይቀኝ ምን አገባኝ እንደ ሌላም ደግሞ 05 እንደምንሰግደው እዛ ሄደን ከሰገነው ምን ችግር አለው ይላል ዋضህ ነው። ሐዋሳም መስጊድ አለው። አሁን ዱዓም የቢድዓ መስጊድ አለው አለ ታማ እዚህ ሁለት ቦታ ነው እኛ የምንለው ሁለት ቦታ እኮ ነው። አንዳንዶቹ ደግሞ ቢሙሐወለት ባዕድ መሻይክ አንዳንድ ሰዎቹ ደግሞ መሻይኮቹ ቢሞክሩም ምን ብሎ ይሄ ቢድዓ መስጊድ አለም እያሰገደ ያለው ቃሪ እኮ ነው አቂዳ ኪታብ የቀራ ሰው እኮ ነው ብለው አንዳንድ መሻይኮቹም ብሎ ዘመኑ እንደዛ እያለ እኮ ነው ሰበብ እያሳበቡ ነው እንተ ያኒ ምንም ችግር የለም አቂዳ ያለው ሰው እያሰገደ ነው ምን ችግር አለ እያሉ ነው ነህን ነቁል የዜሮ አምስት እና ያኛው እዛ ጋር ይሄ ምንድነው የአህባሾቹ አንድ አይደለም ለምን هذا المسجد الذي أسس የተገነባው ይሄ በአላህ ፍራቻ ላይ ነው واضح ነው اما ذاك على البدعه ነው حتى ደግሞ ማን ሰራ ማን የሰራው ይህ ጥርጣሬ እስከሚጠፋው እያሰገደ ማን ነው ምሳሌ አታደርግም በዛ ወላ ትድርብ ለሁ አምሳል አድኖ በአቂላ ውስጥ ደግሞ ምሳሌ አይደረግም ወቂ ሰላ ወዘታው ደግሞ ኢላ ዋድህ ነው እዚህ ላይ ያ ኢኽዋን ዋድህ ነው ያልገባ ሰው መጠየቅ ይቻላል እሺ ይችላል አይዋ በአቂዳ ውስጥ ደግሞ ስሜት አትከተልም ስሜት መከተል የለብህም አቂዳ ውስጥ ደግሞ በራሲ አትሄድም ወላኪን ብልክታብ ነው እንጂ طيب ዝም ብለህ ደግሞ ጽምህን ደግሞ አረዝም ብለሃል አይደል እንዴ አይፉልህ ብለሃል ብሏል እ በዚህ ቦታ ደግሞ ትንሽ ድረስ ካመጣ ምን ችግር አለው خلاص እም ማን ሱሪም ደግሞ አሳጥር ብለዋል አይዋ እንደዚህ እዚህ ጋር ካረኩስ ምን ችግር አለ እም ታዲ ሆነ ይሄ ደግሞ ከድንባር አለፈ እንደው ሱብሃንአላህ ليس ان يقول حديث አንዳንድ ዑለማዎቹ ደግሞ ባለፈው ጠይቆኝ ነበር ካለ አይዋ አንዳንድ ዑለማዎቹ ደግሞ ማታ የሚሉት ደግሞ ምንም ለኹየላ ለማኩራት ደግሞ ካልሆነ ምንም ችግር የለም ብሎ የሚናገሩ አሉ وذلك من باب المطلق والمقيد ነው ባለፈውም ብያለሁ እሱ እንመጠበታለን ኢንሻአላህ በራሱ ቦታው እሺ بل هو التصديق بآثار شوف. رسول الله صلى ايوه الله عليه ولكن واعلم رحمك الله انه ليس من في السنه قياس ولا تضرب له الامثال علم ወላ ቱተበው ፊህ አልአህዋ ስሜት ደግሞ መከተልም አይቻልም አይዋ በጎረቤቴ ኩፋር አለው ዒድ አለው እያዘን ብላ አብሽር ያኑር አብሽር ኢንሻአላህ አላህ አደርጎና ግን አሉ በአሁኑ ሰዓት ጥሩ ነው ምንሱ ኩፋሮቹ በአንተ ጎን ማሆናቸው ጥሩ ነው ከሙስሎቹ በአሁኑ ሰዓት ሙስሊሞቹ ይጠቃቀማሉ ደግሞ ያስን እንደዚህ ነው አይደለም ድሮ ደግሞ ዘመናችን ያኔ የሚፈራ ከጅብ ነው ሰው ደግሞ ማታ የማይሄድበት ምክንያት ምንድን አውሬ ይፈራል። ዋضح ነው። ኩፍ ሙስሊሞቹ በዛን ሰዓት የነበሩ ከምን ይፈራሉ? ከኩፋሮች ይፈራሉ። በዛን ሰዓት የነበሩ በአሁን ሰዓት ደግሞ ሰው ደግሞ ከአውሬ ሳይሆን ከሰው ነው የሚፈራው። ሙስሊሞቹ በዛን ሰዓት ኩፋሮቹን ሲፈሩ የነበሩት በአሁን ሰዓት ከሙስሊሞቹ ነው የሚፈሩት። ይጠቅማል። አብሮን ኩል ላ ተቁል ኩል መን ደኸለ ፊል መስጂድ ኩሉሁም ሰለፊዩን እንዳትበል ያ አኺ በል አክተሩሁም ሙናፊቁን ዝንዲቅዩን ሙብተዲዓዎች ናቸው በአሁን ሰዓት ገብቶ የሚሰግዱት እንዲህ ሲታዩ ደግሞ ማሻአላ ጽሙን ሀይአት ኩሉ አለው ላክ ውስጡ ደግሞ መርዝ ነው ፊ ቁሉቢህም መረዱን ነው እ እንደውም አንተን ይጠቅማል እንደዚህ እያለን ነው እንዴ ጀማዎቹም እያመጣ መስጊድ ውስጥ እንደዚህ ቤቱን ውስጥ ያስቀራል እንዴ አማ الكفار فلا تدخل ለአላ አንዳንድ ጊዜ ጥሩ ይሆናሉ ማለት እኮ ነው ሰው እነሱም ቢመርጡ እሺ የላ በል ተስዲቁ መረጋገጥ አለብህ ማለት እኮ ነው አይዋ ማመን አለብህ እሺ በሐዲስ ረሱል ላ ስላ ሰለም እስከሳቸው የመጣውን ሐዲስ ደግሞ መረጋገጥ አለብህ ብላ ከይፊል እንዴት ነው ለምን ስላስ ነው እንደዚህ ለምን አሉት ይህን ሁኔታ ለምን እንደዚህ አሉት ለምን እንደዚህ አይሉም ወላ ሸርህ አይዋ ያለ ትንታኔ ውስጥ ሳድጋ ማለት እኮ ነው እሳቸው አሉትን ዘርጧ ስናስቀራ ልል ለጅሃድ ለወጣ ሰው ሁሙስ አለ። ሁሙስ ታውቃላችሁ? ሁሙስ የሚባል አንድ አምስተኛ ማለት እኮ ነው። ቤተልማል የሚገባ አለው ለአላህ ይሄ ቤተልማል ማለት የባንክ የሚገባ አለው ማለት አሚሩ ጂሃድ ካደረገው በኋላው እዛ ሙርከኛውን በአምስት ቦታ ነው የሚያከፋፍለው። በአምስት ቦታው ዋድህ ነው አንድ አምስተኛውን ቤተልማል ያስገባሉ ሌላ ደግሞ ነብዩ ነብዩ ሰለላሁ ዐለይሂ ወሰለም ይወስዳሉ አመል ባቂ ሶስቱን ደግሞ በሙጃሂዶች መካከል ነው የሚያከፋፍሉ ማለት እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ዋድህ ነው ሲያከፋፍሉ ለእግር ደግሞ ለመጣው ለአንድ ጦር ጦረኛ ወይም ለአንድ ለአንድ ተዋጊ አንድ ዕጣ ብቻ ይሰጣል واضح ነው كما في الحديث وللفارس ايوه ثلاثه ثلاثه تسعه ተላተተ አስሁሚን ፈረስ ጋልቦ ለመጣው ሶስት እጣ ይሰጣል። ዋضح ነው። ይሄ ሐዲስ ነው። ዛሬ ጠዋት ስናስቀራ አንዱ ምን አለ? ለምን እንደዚህ ይሆናል አለኝ። እንደዚህ ይሆናል በግዱ ሰላ ናም ታሊቅ አያስፈልግም። በዚህ ላይ ሸርህ አያስፈልግ። ናም ለምንድን ነው ሳህሙ ለነፍሲ አንድ እጣ ለራሱ ነው። ሳህሜን ሁለት ደግሞ እጣ ደግሞ ያኛው ራሱ በእግር የሚሄደው ከራሱ ብቻ እየተከላከለ ነው። ዋድህ ነው። ያኛ ደግሞ ወደዛ ይዞረ በራሱ ፈረስ ወደዚህም ደግሞ ይሄዳል፣ እየተዋጋ ነው። ምክንያት አለው። ለምን እንደዚህ አደረጉ አለና ምን እንደዚህ ነው ሰድ ኢዘን ሸርህ ውስጥ ማግባት የለበትም። ነብዩ ሰለላሁ ለምን እንደዚህ አሉት? እንዶ ነብዩ ቀርቶ ደግሞ በአላህ ላይም ታዕሊቅ የሚያደርግ አለ። ቁርአን እችኛ ቦታ ደግሞ ጥሩ አለ። ኢያዘን ቢላህ አይነል ኩፍር በለው አንተ ኩፍር ሳይሆን አይነል ኩፍር ታሪፉን ፈርቅ ልዩነቱን ታውቃላችሁ እንዴ ኩፍር ማለት ሰውየው ኩፍር ውስጥ ገብቷል ይሄ ደግሞ ኩፍሩን እንዳለ ለበሰ ማለት እኮ ነው ለብሷል በቃ خلاص ማን ከሱ እንደሚያወልቅ አናውቅም እሺ ولا يقال لما አይባልም ደግሞ ከአታሩ ከአላህ ሹፍ التي جاءت رسول الله من الاثار ከነብዩ ለመጣች ደግሞ ከመጣች ደግሞ አታር ወይም ሐዲሶቹ ለምን እንደዚህ ሆነ ለማ ለምን ወከይፈ እንዴት ሆነ ለምን እንደዚህ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ጥሎ አያደርጉም ዒያዘን ቢላህ እዚህ ላይ ደግሞ ሹፍ አራህማን ለሽ ስተዋ አላህ ማለቱ እዚህ ላይ ደግሞ ጥሎ አያለም እስተውላ ለምን አይልም ነገሰ አንተ እኮ ነው ከአላህ በላ አረብኛ የምታውቀው ያ ጃሂል ያ መክሉቅ ስለ ራሲ ደግሞ በጥነ ሆድን ውስጥ ያለው አታውቅምና ሱብሃንአላህ እተው እንደ ሱጋሮች በአሁን ሰዓት ደግሞ ዝም ብሎ ኡሱሉ ሰላሳ ኪታቡ ተውሂድ ምንድን ነው ይሄ እርሻድ ቀርቶ ሼክ ሳል ፈውዛን እንደዚህ እኮ እሱ በዚህ ላይ በደንብ አልጻፈም ይላል ታሊቅ ያለው ደግሞ ከመስረጃ ጋር ፊ ነበር ይቻላል ዋضህ ነው አማ ዝም ብሎ ምንም ሳይቀራው ውስጥ ሳይገባ ኪታቦቹን ሳይመለከት አይዋ ዝም ብሎ ታሊቅ ያደርጋል እዚህ ዛ ሼክ ሳል ዑሰይሚን ትክክል ሳይቀራ እኮ ምንም ሳያውቅ ወላ ይቃሉ አይባልም ሊማ እንዴት ለምን እንደዚህ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እችኛን ቦታ ለምን ጠቀሱ ወከይፈ ለምን እንዴት ነው እችኛ ለምን ለምን ወደ እኛ አስተላለፉ ያ አኪ አነቢዩ ስላ ሰለም ሁወ አረቢዩ ሙቢን አንተ አይደለም አንተ ደግሞ ወይም ከወለይታም ከከምባታም ከተለያዩ ጎሳም ልትሆን ትችላለህ አረብኛ አታውቅም የአንተ ቋንቋ አይደለም ምን ታውቃለህ ተምሬ ነው ደረስክበት እንጂ ሁም አፍሰሁና ትቂን እንደም ባዲን ስተናገር እስቲ አወጣጧን ንገረኝ ቢባል አያ ትላለህ። እሺ እንበል አሱነቱ አሸርሁ ዋድህ ነው ያሲ ዋይ ቢያ ተምኪን መል አሸርሁ አሱነቱ እሺ አሱነቱ አልሙራዱ ቢሃ ሁና አለ ሱብሃንአላህ አይዮ በሌላ ቦታ ግን አልፍሩናት ናት አይዮ አይ እዚህ ላይ አቂዳ ነው ሱና ማለት እዚህ ላይ አቂዳ ውስጥ ቂያስ የሚባል የለም ማለቱ ሱና ማለት ለካ አንዳንድ ጊዜ አቂዳም ትባላለች ማለት እኮ ነው لأن هذا الكتاب في موضع عقيدة ይህ ኪታቡ ደግሞ በአቂዳ ውስጥ የተጻፈ ነው እንጂ በሱና ውስጥ አልተጻፈም ሱና ማለት ውዱ እንዴት እንታ- እንደምታደርገው ሰላት እንዴት እንደምትሰግደው ዘካ እንዴት እንደምታወጣው ፍሩዖችን የምትናገር ማለት ነው ሱና ዋድህ ነው ስለ ሰዋብና ኢቃም ምጥይስ የለም والعقيدة هي السنة አይዋ አንዳንድ ጊዜ ታረተን በለው ወልአቂደቱ ሂየ ሱና ወልአቂደቱ ታረተን በለው አንዳንድ ጊዜ አቂዳው ሱና ተብላ ትጠራለች አንዳንድ ጊዜ በል እንደዛ በልና ጻፍ وهذا الكتاب اسمه ተው شرح አንተ السنة ካልፈለክ በግድ ትጽፋለህ እንዴ እ የምፈልጉት ሰዎች ጽፎ እሺ ታሊቅ አድርጉ ያሰነ እሺ وهذا الكتاب اسمه شرح السنة ለምን ነው እሺ شوف لماذا انا سؤال سؤال እዚህ ላይ ራይ አይዋ አላህ አፊያ ስጣቸው ዘመኑ ሆስፒታል ውስጥ ገብቶ ነበሩ ሼክ ሳል ፈውዛን ያማቸዋል እ طيب شوف قال والعقيدة تارة አንዳንድ ጊዜ አቂዳ ሱናም ትባላለች ትጠያዋ ትባላለች አለው وهذا الكتاب في ለፊታችን ያለው ክታብ اسمه شرح السنة የሱና ሸርሁ ሱና ተብሎት ይጠራል ቅድም አልተማራችሁም እንዴ አላወቃችሁም እዚህ ለምን ደገመው ማለት የአቂዳ የምንቀረው እዚህ ክታብ ላይ ያለው አቂዳ ነው። ሱና ወሱና ልአቂዳ ለዛ ብሎ ነው ያመጣው ማለት እኮ ነው ያለ እሺ ጠሪቅ ማለት እኮ ነው ሱና ማለት ጠሪቅ ማለት እኮ ነው ጠሪቅ ለሽ ሱሚየት ሱነተን ሊአነ ሱነተ ሂየ ጠሪቁ እሺ ወልአቂደቱ ተውቂፍያ አይዋ የተገደበች ናት ማንም ወደዛው ማለፍ አይቻልም ሹፍ እንደፈለገ አቂዳ እንደዚህ እኮ ነው እዚህ ላይ የተገደበች ናት በለው طيب ማንኛውም ሰው ደግሞ አቂዳ አረብኛ ስለሚችል ወይም አማርኛን ጠለቅ ብሎ ስለሚችል ማስተማር ይቻላል እንዴ ወቀድ አክበርኒ ከእናንተ ማን ሌላ ልጆች ነው ከዝዋይ ነው ከየት መጥቶ ከባሌውን እንጃ እክሬስ ነው ስታ ቀርቷል ግን አቂዳ እያስተማረ ነው በማን ላይ ነው የቀራው ከይፈ ቀራ ምን አይነት ክታብ ነው የቀራው ማን ያስቀራው ሰነድ አለ ወይ ጥያቄዎቹ እነዚህም ማን ያስቀራው በማ ላይ ነው የቀራው ምን አይነት ኪታብ ነው የቀራው ሼኩ ማን ነው የሐዋሳ መስጊድ ላይ ማን ምንድን ነው አዲሱ አሮጌ ነው ምንድን ነው አረቡ ሰፈር እዛ በሱ ላይ ከቀራው ደግሞ አቂዳ ቀርቷል ወላህ አልቀራም ሙብተዲያ ነው ና እንደዚህ ሙብተዲያ ማለት ኩሉ መን ካለፈ ሱና አይዋ طيب ማንኛውም ሰው ደግሞ አቂዳ ሲያስቀር ያዘን بالله نحن قرأنا شوف والله هذا الكتاب قرأته من شيخ صالح فوزان قريتشالو طيب وانا قرأت العقيدة على شيخ حاجسن እዚህ ላይ አማርኛ አያውቁም 125 ምናምን ናቸው እድሜያቸው በአሁን ሰዓት ሰለፊዩም በሐት ሳይሆን ሌላ ስም እንደውም ስያሜ ካለው ማስጣት ትችላለሁ ወላሂ ሌሎቹ ፍርቀቱል አህባሽን ደግሞ ፍርቀቱ ዳላ ብሎ ምናምን ሲጠሩ እሳቸው ግን ፈርዐውን هذه الامه አሉ አይፈሩም አይ ፍርቀቱል አህባሽ ደግሞ ከመንገድ የተጣመሙ ፍርቃዎች ናቸው ብሎ ሌሎቹ ደግሞ ዳር ዳር ሲሄዱ እሳቸው ምንድን አሉ የዚህ ኡመት ፈርዖን ናቸው አሉ እነሳ- እሳቸው ይህን ያህል የደረሱ እኮ ነው ነኑ ቀራና ይዋ አማ እነዚህ አቂዳ የተባለውን አላ ሼክ ወሲዩላህ አልሂንዲ ወአላ ሼክ አይዋ አብዱራህማን አልአጅላን ወአማ ፋተል መጂድ በነሱ ላይ ነው የቀረው ነው እነዚህን ክታቦቹን ለይሰ ሁናከ ዝም ብሎ ሙተሳሂል ወይም ገራገር አረብኛን ስላወቀው ደሚሩን መመለስ ስለሚችል አረብ ያዘን ብላህ ላቡደ ሚን አስሊን በማን ላይ ነው የቀራው? በወላዊ ወላዊ ወላዊ አብዛኛዎቹ ደግሞ አረብኛና ፊቅ ነው የሚያውቁ ኢላ ላኪን ፊህም ሰለፊዮች አሉ ማሻአላህ እንደ ሼክ መሐመድ አል አደም ሼኳችን ማሻአላህ الذي لا يخاف الله لومة لائم ምንም አሉ እንትና አሉኝታ የሚባለው ደግሞ የማይፈሩ ማለት እኮ ነው ሱብሃንአላህ ወላ አለል ጉራግይን ላ ሙምኪን ቀድ የኩን ፊህም <laughs> ማሻአላህ አሉ ወላ ኦሮሚይን አንዳንዶቹ ሙናፊቆች ናቸው ወይም ደግሞ ሙብተዲዓዎች ናቸው ኦሮሞች ናም ለና ነስቱር ያ አኺ ቁል ፊላህ ወስኩት ፊላህ በስ በሐቁን ደግሞ እንደ እንትና አለም ሰው ማፍራ አለም خلاص ያለውን ተናገር والله شوف كما قال سعد بن معاذ أمير الأوس كان بينه وبين بني قريظة من نبروا أهد نبرة سمنت نبرة أجريمنت واضح ነው فلما خانوا الرسالة ከነቢዩ ስ ሰለም ያላቸውን አህድ ደግሞ ከጣሱ ወይም ካፈረሱ በኋላው ሐሰረሁም ረሱሉላ ስ ስለም ከበባቸው ፈቃሉ ሀያ ቀን ሙሉ ሀያ ቀን ሙሉ ከማታ ፊ ሰሒህ ልቡኻሪ ቃሉ እጅ ሰጡ በማዕከላችን ግን የሚፈርድልን ሰዓድ ብኑ ሙዓዝ አሉ እሱ ምንድን አውስ አይደለም እንዴ ከበኒ ቁረይዛ ጋር ስነት አለው እሱ ወላኪን ደግሞ ፈካነ መሪደን በአህያ ላይ ይዞ መጡና ቃለ ምንድን ያለው ሰዎቹ ደግሞ በኔ ቁረይዛ ደግሞ ያው በመካከላቸው ስምነት ስላለው ሰዓድ ለኛ ዳና አድርጎ ይፈርዳል ብሎ ነው የጠበቁት። ምንድን ያለው ቃለ አን ቱቅተረ ሪጃሉሁም ሹፍ እነዚህ በኔ ቁረይዛ አይዋ ወንዶቹ እንዳለ ይገደላሉ። አንድ ዋዝኑ ወቱስባ ኒሳኡሁም ወዘራሪህም ሚስቶቻቸውና ልጆቻቸው ደግሞ ይማረካሉ፣ ሙርከኛ ይሆናሉ። እነሱ አላሰቡም። ግን እነዛ ያፊ እነሱ ምን ያሰቡት? ሰዓት ደግሞ አብረን ደግሞ ከዚህ በፊት ምን ስላለን የኛ ሰው ስለሆነ ለኛ ይፈርዳል ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም አሉ لقد حكمت حكما ايوا من فوق سبع سماوات الله የፈረደው ነገር ነው የፈረድኩ አሉ። እንደዚህ አይነት ሰው አለ እንዴ? ኢዛ ካነ ጉራጌ ከሆነ ኧረ ተው አኪ ሰለፊ ነው ብለህ ወርጂ ከሆነ ወርጂ ኦሮሞ ከሆነ ተው እንዳትነካ እባክህ ሰውዬው ምንም ሱሪ ደግሞ ሳያውቅ እኮ ነው ደግሞ እስባል አደረገው ሹፍ ሹፍ ወአለይኩም ሰላም ኦሮሞ ይሄ ደግሞ ዝም ብሎ ሱሪን ሳያውቅ እኮ ነው እስባል ያደረገው ከቁርጭምጭሚት በታ ያደረገው ሳያውቅ ነው ይላል ኦሮሞ እ ወሎም እንደዛ እኮ ነው በራሱ ሰው ያ ሀቅ አትናገርም እንዴ ወላሂ አጥፍታል በለ እንደዛ ብለህ ከተናገርከው هذا واضح يا اخي ላ ተአኹዘ ብህሪ በዚህ ላይ እንዳይመጣም ወለው ካነ ወላሞም ቢሆን ሰለፊ ከሆነ ው ላይ እዚህ ላይ ወሰደው። አማ የራሲ ወንድም ከሆነ ጣል ወደዛው። ወላሂ ስንቶችና ከም ምን ኦሮምይን ወላሂ ላ የተቢዑን ሱና ስንቶች ናቸው። ከም ምን ኦሮምይን ማሻአላ ሰለፎች አሉ። ከም ምን ከተለያዩም ጎሳዎች እንደዛ ነው። እነሱን ደግሞ አቅፋቸው። أما የራሲን ቋንቋን አማርኛም ስለተናገረው ብቻ ما شاء الله ሰለፊ ወለቀድ ረአይቱ በቅርብ ጊዜ የዛሬ ሶስት አመት ምናምን አካባቢ አንድ ሰለፊ ነኝ ባይ ሱሪን ያሳጥራል ከረባት አድርጎ ምናምን እንደዚህ ሱብሃንአላህ ቬሎን አለብሳት ኢያዘን ቢላህ وانا رايت بعيني بعيني ከዛ ወዲህ ስነግረው አይናገረኝም አሁን ሰለፊ ደግሞ ሳያገባ በፊት እኮ ነው ቬሎን ካለበሰ በኋላ አይቻልም ለምን ደግሞ ይሄንን ከራበት ተለብሳለ ምናምን ብዬ ስነግረው فتمعر وجهه ፊቱን ለወጠብኝ يا هذا هو السن هذا هو السلفي عياذا بالله ብርህ ደግሞ ሰው ከሰደብ ደግሞ እንዳትናደድ ላኪን ሸሪዓው ደግሞ ከተነካ የበለጠው ደግሞ ሱብሃንአላህ شوف جاءوا سرقة امرأة من المخزومية كما أتى في في هدي في بلوغ المرام እጇ እንዳትቆረጥ ደግሞ ነብዩን አማላጅ ላኩበት ማኑን ሒብ ረሱልላህ ስለ ዘይድን ላኩበት ኡሳም ዘይድ ነው አይደለም قال أتشفع في هد من حدود الله ነብዩ እንዶ ባግንብሶ አው ይሁን እናደርግ እንዶ በዚህ ላይ አማላጅ ደግሞ በአላህ ሀድ ላይ ድንበር ላይ ደግሞ ሸምጋነት ትገባለህ እንደዚህ ውስጥ ተናደዱ በጣም ወላህ ደግሞ የራሳቸውን በሌላ ሪዋያ ደግሞ ቡኻሪ አምሶላቸውን እየጎተቱ እነኩ እንደዛ ማሆን አለብን። አዎ ይህ ምንም ችግር የለም። አዎ እንደዛ እያሉ ለማዎቹ። በል እሺ፣ ያዘን ያ አኺ ላ መጃለ ፊሃ አበደን። አይዋ በሱና ውስጥ ደግሞ ምንም በር የለም፣ ደግሞ ለማጨመር ምንም በር የለም። ላ ባባ እዛ ውስጥ ላ ፊ ዚያደቲ እዩ አቂዳ ውስጥ ደግሞ ምንም የሚጨምርበት ቦታው የለም። እዩ መጨመር አያስፈልግም። አበደን በለው አይዋ ጊዜ አለ ቃሉ አበደን ጊዜ ያለው ላላ ማፊ ወቅት የለም። መዳሩሃ አላማ አተሩሃ በለው መዳሩሃ ደግሞ ሹፍ ይሄ ምን ነው የምትሉት? መሽከርከሯ ምንድን ነው? በኪታብና ሱና ግን አታሯ በለው መሽከርከሯ እንደዛ ከሆነ አኒላህ በለው አኒላህ ወረሱሊህ ከላስ መዳሩሃ አታሯ ምንጯ ከአላህና ከረሱል ነው መሽከርከሯ ከአላህና ከረሱል ነው ከላስ ከዛ ነው የምትወዘው እንጂ ለይሰ ምን ዱቡሪ ፉላኒ ወፍላን ባለፈው ሸምሱ ምንድነው ተናደደው ይህን ቃል ማን አልመጣም ዛሬ ኡዙር ተናግሯል ግን ኡዙር ተናግሯል ግን አማርኛ ግን አልገባኝም በዛን ሰዓት እሱ የፈለገው ምንድነው ሲመጣ ነው የምንጠይቀው ከዱቡር ነው የሰሩ ምን እንደ አንፉስ ነው ያለን እንዴ የምታስታውሱ አሉ ሀያ አስተአዝ አያስፈልግም ለሙህም አልሙብተዲአ አያስፈልግም አንድ ጫት ቃሚ ካለው ወይም ደግሞ ጫት እየቃመ የሚያሰግድ ሰው ካየው አው እንደዚህ አው እንደዚህ አፈር ብላ ትላለህ ያፊ ኦ ወግሉዝ አለይሂም ሱብሃንአላህ አነጋገሪን ደግሞ በጣም ጠንከር አድርገ መናገር አለብህ ቀለል ሳታደርገው ለይሰ አነ በልሽም وما خالف ما جاء عن الله ورسوله فإنه باطل وضلال خلاص ይሄ ነው ከአላህና ከረሱል የመጣውን የካለፈ የተቃረነው ባጥል ነው ቆሻሻ ነገር ነው የጥመት መንገድ ነው خلاص ይሄን ይወቅ ማወቅ አለብህ ለይሰ ነው ጥሩ መንገድ ሳይሆን አይቀርም እነ ከኮ ነው ኢስቲህሳን አደረጉት እነ አዲስ አበባ መሻይኮች ነው ያሳመሩት ጥሩ ነው لا تقل يا ذنب بالله ما استحسنه شيخنا من ወሎ ነቅበልሁ የሀገራችን ወሎ ደግሞ ያሰመሩትን ነገር እንቀበላለን ወመስተቅበሃሁ መሻይኹና ምን ትግሬ የሀገራችን ደግሞ ትግሬ ደግሞ ቆሻሻ ያሉትን ነገር አንቀበልም ቁል መስተሐሰነው ልኪታብ ወሱና ቁርአንና ሱና ያሳመረው እንቀበላለን ቁርአንና ሱና መጥፎ ያሉትን እንወርውራለን እንጠላለን በለው እንጠላለን በለው ዋዝ ያ ይሄ ኪታብ መጨረሻ ላይ ነው የሚያስቀምጠው እሺ طيب እሺ هذا ما معنى قول እንዳታስቀራ العلماء. ይላሉ ያ እሺ መስቀራት والله ዋጅብ ይሄ ኪታብ ነው ምን ከዛው ሐዲሱን መማር አለባችሁ ኢንሻአላህ ይሄን ኪታብ ከተ- ከጨረሳችሁ ሐዲሱን መማር አለባችሁ ይሄን ኪታብ በደንብ ቅሩ እሺ فهذا معنى قول العلماء إن العقيدة العقيدة توقيفية አይዋ ሹፍ ከአላህና ከረሱሉ ደግሞ ብቻ መቀበል ከአላህና ከረሱሉ ብቻ መቀበል ከአላህና ከረሱሉ ስለ ሰለም የካለፈውን ደግሞ ማተው የኡለማዎቹ አነጋጋር ነው። ምን ማለት ኢነል አቂዳ በለው አቂዳ ተውቅፍያ የተገደበች ናት። አልቅያሱ ምሳሌ የሚባል ቅያስ አይገባበትም። ደግሞ ወደ አቂዳው አቂዳ ውስጥ ደግሞ ምሳሌ ማድረግ መገመት፣ በግምት ደግሞ ማስገባት አይቻልም። ኢያዘን ቢላህ ሹፍ ትላንት ደግሞ ሰደቃ ምንድን ነው? እትኒን መቼ ነው? ሰነገ ነው አይደለም ሱለታይም ማጾም አለብኝ ይቻላል ማን እንደዛ አለው ሰኞ ደግሞ ማ- ስለ ጾም ነው ማክሰኞም ደግሞ ምንም ችግር የለም ከሀዲስ መጥቷል ምን ችግር አለ ቅያስ ነው በግምት ነው ማን እንደዛ አለው ኧረ እኔ ልኝ- እኔ ነኝ- እኔ ነኝ ያልኩት ያንተ ነው እዛ በአንተ ላይ በለው طيب እሺ ለዱ አቂዳ ውስጥ ደግሞ ቅያስ የሚባል አይገባም لأن القياس انما هو لأن القياس አመጣ إنما هو ራሱ في እሺ مسائل الفقه አያ በፍቂ ነገር ውስጥ ነው እንጂ ፍቂህ ስታስረዳ ስትማር በዚህ ውስጥ ነው የምታስገባ እንጂ ቃለ አልፈቂሁ እንደዚህ ፉቃዎቹ እንደዚህ አሉ ፉቃዎቹ እንደዚህ ስለሰሩ እንደዚህ ማድረግ ይቻላል ሹፍ አሁን ለምሳሌ ወምሰሑ ብርኡሲኩም ናሁ የተማራችሁ አላችሁ እዚህ ውስጥ አልባኡ ባዕድያ ይላሉ ግማሹ ማለት ነው እንደዚህ ካረከው ወምሰው አብሱ ይሄ ራሳችሁን አብሱ ማለት ነው አይደል ባይቶ ደግሞ ግማሽ ማለት እኮ ነው። ግማሽ እንደዚህ ካረኮም ይበቃል። ዋضح ነው ዋضح ነው ያኺ ይሄ ግልጽ አይደለም ወይ? ሱብሃንአላህ طيب አማ ለው ዋሂድ እንደዚህ አድርጎ እንደዚህ ካደረገው በሻፍያ ውስጥ ይቻላል። ይሄ ቅያስ ነው። አንተም ደግሞ እንደዛ ከሆነ ምን ችግር አለው ብለ በሶፍት እንደዚህ ካረከው ቅያስ ነው። በእንትና ውስጥ ነው ደግሞ መቼም ኢጅቲሃድ ነው። በዚህ ላይ ማሲያ አታገኝም هذا هو باب الفقه واضح يا اخي طيب እሺ طيب لو كنت هون በሆነ اجتماع اجتماع الخير الله አድርገው እግርም ዘርግተሃል واضح ነው እ ጨለማ ውስጥ ነው ተቤ ቅድም ደግሞ ማብራት ሳይጣፋ ፊት ማሪሞች ያንተ ማሪሞችም አሉ ሌሎች ሌላም እዛ ውስጥ ገብታለች እግርህን ደግሞ ዘርግተህ ደግሞ እሷን እግር ነካ ሳታውቅ ወይም ደግሞ አውቃል እዚህ ላይ ምን ትላለህ? ይሄ ባበል ቅያስ ነው። ለአለ ሙምክን ስለነከችኝ ውዱእ አደርጋለሁ ካልከው ናም አልነከችም ትችላለህ። ናም አማ ፊል አቂዳ ግን የግድ ማስራት አለብህ። የግድ ደግሞ ሱና ከነቢዩና ከአላህና ከነቢዩ የመጣውን ማስራት መከተል አለብህ። እሺ የለቲ የድኹሉ ሀል አይዋ ፍቂህ ውስጥ ደግሞ ቅያስ ነው ገባ ናም وهي طيب هون هون الآن الآن زكاة هون السمان ناصر نو محمد نصر أيوة አርባ ከብት አለው ዋዝህ ነው ሁለት ከብት ደግሞ አለው ዘካ ደግሞ አይዋ ስንት ነው አርባ ፍየል እንበል ከአርባ ፍየል ደግሞ አንድ ፍየል ነው የምታወጣ ዋዝህ ነው ፍልገነም ጠይብ አርባ ሁለት ሆነች ዋضህ ነው طيب ነቢዩ ስላ ስለም አርባ ሁለት በላይ ከሆነች ሀምሳ እስከምትሆን ድረስ ማውጣት አይቻልም ኢላ እንሻ ረቡሃ ባልተቤቱ ፈልጎ ሰደቃ ካላደረገ በስተቀር ያሉ አንተ ደግሞ ስድስት ካወጣስ ዝም ብለህ ሸርዕ ነው ብለህ እዚህ ላይ ደግሞ አይዋ ኢጅቲሃድ ነው ዑለማዎቹ ደግሞ በነስ አንተን ይመልሳሉ ለይሰ ሀዛ ፈርቅ ነው እሺ የላ وهي أحكام الحلال والحرام وهي أحكام አይልም እንደዚህ ላይ ይህ ካረካው መጥባዓን ተከትሎ ነው። ይህ ፍቂህ ማለት ስለ ሐላልና ስለ ሐራም የሚያስተምሩ ነው። እንተቤ ፍቂህ ማለት ለዚህ ደግሞ ተቁሉ ባዕዱ ኢኽዋንይን አንዳንድ ኢኽዋን ዑለማዎች ነው። እኛ ደግሞ ሀገራችን ደግሞ ትተን የወጠኑ ስለ ሀይድ እንማርም ብሎ ነው የወጠኑ ይላሉ። ኡሳማ ብላድ እንደዛ አለ ይላሉ። ያ ኡለማ አልሀይድ ብሎ እኮ ነው የሚሰድበው ኡለማ አሱዲያ የሄድ ዑለማዎቹን ብሎ ነው የሚሆነው። ላኪን ይሄ ቃል በጣም ከባድ ነው። ነገር ግን ስለ ሄድ ማወቅ ከባድ ባብ ነው። ደግሞ የሄድ ባብ ደግሞ ናም ዑለማ ሄድ ይሆኖ ከባድ ባብ ነው ደግሞ دم الولادة دم النفاس دم الم... أيوة الحيض دم الاستحاضة واضح نو ها عرفتم ماذا قرأتم في بلوغ المرام قرأتها شو هالم دي النزي واللمان ማን ለይቶ አንተ ራስህ ጠይተህ ታውቃለህ እንዴ አለቲ ሙምኪን ደግሞ ተፍሲል የምታደርገው አዳውን የምትከተል ካልሆነች በስተቀር ወይም ደግሞ አይዋ ደሟን ደግሞ ጨርቅ አድርገበት አድርጋ ደግሞ በዛ ካላወቀች كيف تستطيع يقول الشيخ صالح العثيمين وهذا أشد الباب ይላል ነው የሄይድ ባቡ በጣም ከበድ ያለ ነው ያለው እነሱ ግን ለማን ለንቀት ብለው ዑለማ አልሐይድ ይላሉ ያዘን ቢላህ እሺ ወለኩል ነገር ግን ጂሃድም ትቶ ደግሞ ቤት መቀመጥም ደግሞ እንደ ሄድ ነው ትክክል ነው አሁን በአንድ በኩል ሴቶችን ብቻ ፌትሽን ደግሞ አሳይኝ እስቲ ግለጭ ከፌትሽን ልመለከትሽ ሁሉ ጊዜ ማለቱ ያዘን ቢላህ ወተረክቱም الجهاد سلط الله عليكم ظلا لا ينزعها دون حتى ترجعوا ኢላ ዲንኩም ናም ሊሆንም ይችላል ናም አንዳንድ ጊዜ ላኪን እነዚህ መሳይኮቹን ደግሞ ማስለጥ አለም ወለውላሁም ለማ ተበየና መንሃጀ ረሱል ላ ሰለም እነሱ ደግሞ ሙተአክርቶቹ በተለይ እነዚህ ባይኖሩ ኑሮ በጣም አናውቅም ነበረ እነሱን ማስደብ ሼክ ቢን ባዝ በዚህ ላይ እንደዚህ ሆኗል ሼክ ሳል ፈውዛን እንደዚህ ማለት ከበድላል ሀተም ፊ ሱሪያ ውጊያ ላይ ተስማሙና ተዋጉ ፍርቃዎችን አትፍጠሩ ብለው ነበሩ ሼክ ሳል ፈውዛን ፈለማ ተፈረቁ ተሸነፉ ማለት እኮ ነው <laughs> ከተለያዩ በኋላ ተሸነፉ ሽንፈት ደረሰባቸው እሳቸው እንዳሉ ሱብሃንአላህ አንድ ሁሉና ለጀብሃ ኑስራ ወላ ተንዚም الدولة الإسلامية ولا عندنا ፓርቲ እንዳፈጥሩና ይህን ሰውየው ለማይዋ ለማጣል ከስልጣን ለማጣል አንድ ሁኑና ተዋጉ ብሎ ብሎ ነበር እሳቸው የዛሬ ሶስት አመት ውጊያ እንደተጀመረው እምብ ብለው ያንተን ቃል አንቀበልም ብለው ጀመሩ። ፈአኺረን ያው እንደምታቸው ከ85 በላይ አሁን ተቋጥሮ መሰለኝ ሰውዮ ማን ነው ይህ ዛሊሙ አልአሰድ ሀፊዝ አልአሰድ ነው በሻር አልአሰድ ይላሉ። አላህ በሸረሁ ቢናር እሺ أما مسائل العقيدة أما مسائل العقيدة فليس فيها قياس وإنما هي تسليم بلو وإنما هي መውሰድ ነው وانقياد መቀበል ነው ወይም ወንቅያሉን መከተል ነው لما لما جاء عن الله ورسوله من غير تذكر بلو ውስጥ ሳትገባ እችኛ አዎ በትክክል አልጻፋችም ወቃትሉ ሙሽሪኪነ ካፈተን ከማ ዩቃትሉን ካፋ የምትል ጥሩ አይደለም እዚህ ላይ ደግሞ አይዋ ሌላ ነገር መዝቀ አይዋ ቃሉ ትክክል አይደለም እዚህ ላይ አነጋገሩ ትክክል አይደለም እም ሚስቶቻችሁን አሁን ለምሳሌ ዚሙት ከሰረች ጠላቅ አድርጓለም እንዴ ዋضህ ነው ወይም ደግሞ ሐከም ምን አለይ ወሐከም ምን አለያ እዚህ ላይ ትከለለም አላህ እንደዛ ያለው ትከለለም መብት አላት ደግሞ ዚሙት ማስራት ትችላለች ያ ከንተ الذي تعلق አንተ ምስኪን በአላህ ላይ ታልቅ የምታደርገው እንዳንተ ነው ሱብሃንአላህ ዋضህ ነው ያ اخي ተደኩል አያስፈልግም ሙላሃዛ ማ ገብተህ ደግሞ አይዋ መቆርቀር ደግሞ ይችኛ ቦታ ጥሩ ያለችም አላህ ትክክል አልተናገረም አዑዙ ቢላሂ ሚነ ሸይጣን ረጂም ከማ የቁል ጣሃ ሁሴን አዲብ አልአረብ የአረብ ደራሲ ይላሉ የአረብ ከርከሮ ይላሉ ይህን ሼካችን ናም እሺ وقوله ولا تتبع فيها الأهواء ያኒ ላ ዩቃሉ አይባልም يعني لا يقال في العقيدة ما وافق الهوى يؤخذ شوف ስሜትን የገጠመው ይወስዳለው ጫት ደግሞ ይሄ ጫት ሐራም ነው ሲባል ከስሜት ጋር ስለምትሄድ ይሄ ነሱ ትክክል አለም ስሜትን የገጠመ ይወስዳለው እሺ እ وما خالف الهوى ማጅ يرد. ሰላፍ ሰላፍ ሰላፍ ይላሉ ሰላፍ ሰላፍ አዑዙ ቢላሂ ነው እዚህ ጋር የዛሬ ስምንት ወር ምናምን አካባቢ ድራማ አዘጋጅቶ ነበሩ እዚህ በትልቁ መስጊድ ተጠርቼ አልልኩም ማ ማ ደዑ ተጠርቼ ነበር አልልኩም ቃሉ ልጆች እንደነገሩን ከሆነ አንድ ልጅ እዛ ጋር አስቀምጠው ሌላውም እዚህ ጋር አስቀምጦ አንተ ምንድን ነህ? ሰለፊ ነኝ። ሰለፊ ሰለፊ ነህ? አዎ። ያ አኺ አለይስ ኢስቲህዛእን ቢዲን መሻይኮች ናቸው እንደዚህ በተለይ አማርኛ ተናጋሪ ነው። ጉራጌና ወሎዎች ናቸው እነዚህ የሚያደርጉት። ቃሪ ናቸው። ቃሪ قارئ ነኝ ባይ ولقد رددت عليهم አንድ ቀን የሆነ اجتماع አላህ አድርጎ الحمد لله رب العالمين የሆነ ኢጅትማ ትልቅ ኢጅትማ አላህ አድርጎ ነበረ። ተጠራውኝ። ሰዎቹ ደግሞ የሆነ ልጅ እዛ ውስጥ አለው ፕሮግራሙ የሚመራ ሰለፊ ነው። ማሻአላህ ጠርቶ ነበረው ነበሩኝ። ዱዓ አድርጉልኝ ነው ሌላ ነገር አትናገር፣ ዱዓ ብቻ ነው። አዎ ያረጀ ሰው ነው እንደ ሽማግሌ ነኝ እንዳልኩ ዱዓ የማደርገው አበደን አልኩት። ወላሂ ፈተከለምቱ ጸጥ አሉ። ለምን አስነሳ አንተ ልጁም ከዛ በኋላ አሰማው በጣም አንተ ባላገ እኮ ነው። ፕሮግራማችን አበላሽ ከለም እ ስለ ሰፊሪ ምን አገባን? ከፈለገ እሱ ሰለፊ ይሁን ካለ ወላሂ ተናገርኩ። እዚህ ከዚህ እስክንደርስ አልሐምዱሊላህ ማ ከለሙኒ መጥቶ ግን ያናገረኝ የለም። ወደሱ እንዳትሄዱ እንዳትደውሉ። አልሐምዱሊላህ ሰላም ነኝ። እኛ እስካሁን እየበላን እየጠጣን ነው። ኢባዳም አልሐምዱሊላህ እያረገን ነው። ሂጅሪ እኛ እያረገን እነሱን ደግሞ ሰላም አለይኩም ስሉ እንደሱ ወአለይኩም አለይኩም አይላቸው لانهم خالفوا السنه طيب لوشي አትቀራም وما خالف الهوى يرد አይዋ ስሜቱን ደግሞ የተቃረነ ካለፈው ይመለሳል በሰውየው ላይ ያለው كما هي طريقة ከቱ አህል በላል እንደዚህ እኮ ነው ፍላ ሹ ከስሜታችን ጋር የሚሄድ ከሆነ እንወስዳለን ከስሜታችን ጋር የማይሄድ ከሆነ አንዳንድ ዑለማዎቹ እንደዛ ይላሉ አየ አያትን ቱኻሊፉ ቀውለና ሐነፊዮች ያላችሁ እነዚህ ውስጥ ሐነፊያ መዛብ የለውም። በተለይም ወሎዎች ናቸው አይደል? እኔ እኔ የምጠቅሰው ላብሽሩ ኢንሻአላህ እናንተን ለማጉዳት አለም ሐነፊዮች ናቸው። የሐነፊያ መዛብ ያለው አንድ የአባ ሐኒፋ መዛብ በጣም ሰፋ አድርጎ የጻፈው አንድ ኢማም ሰረክሲ የሚባል አለው። ኢማም ሰረክሲ ምን ይላል? ቃለ አየ አየትን ይላል ማንኛውም አያ ይላል ወአየ አየትን አው ሐዲትን ቱኻልፉ ቀውለ ሸይኽና ያኒ አባ ሐኒፋ ማንኛውም አያ ማንኛውም ሐዲስ የኢማማችን ቀውል ደግሞ የምትካለፍ አያው ኢማ አነሃ የመንሱከቱን ወይም ተሽራለች እንላለን አው አነሃ ሙአወለቱን ወይም እንፈስራታለን በሌላ ነገር ያለ ኢማም በጣም ኢማም አልአዕዘም ረሂም ከላሁ ያሰረክሲ ረሂመከ ላሁ ረህመት አላህ አድርግልህና ነገር ግን ትክክል አልተናገርኩም ይህ የራሱን ሀዋ መከተል ነው ያ ዘንበላ ሹፍ ድንጋዩም ደግሞ ዋጡ ካሉ ማዋጥ ነው ነብዩ ስላስ እንደዛ ካሉ ዋድ ነው ያጊ እሳቸው ግን እንደዛ ላ ያእሙሩና ኢላ ማ ዩከልፉና ይ የለ አሉ በላ እንደዛ ከሆነ አሁን ጫት ደግሞ እንደዚህ ሀራም ይላል እንዴ አንዳንድ መሻይኮች በየቦታ ይኸው ሹፍ ሱብሃንአላህ ይሄ ዋሻ ወይም ደግሞ ይሄ ገደል ውስጥ ገብቶ እዛ ተደብቆ ይቻላል ማን ከለከለው ሹብሃት አለ እንደ ጫት ሹባት ይዋጥ ባለው እጅ ولذلك سموا على الأهواء لماذا سمى هؤلاء الضلال ماله تعرفون لم نزال له لا يتبع سوى هواه أفرأيت من الت... أفرأيت من يعبد غير الله هواه انه مشرك ደግሞ ራሱን ሽቦ ሄዶ ምንድነው ይሄ መስቀል ሹፍ የሚሳልም አይደለም እንደዚህ የሚል አይደለም ወይም ደግሞ ባደም ባርግል መየተቢ ወህዋው ፈሁወ ሙሽሪክ ነው የራሱን ስሜት ሞ የሚያመልከው ሙሽሪክ ነው እሱ እሺ የላው قال تعالى ولذا سموا أهل الأهواء نعم قال تعالى فإن لم يستجيبوا لك يستجيبوا لك إوق يا فلا محمد تدع فإن لم معهم يستجيبوا لك إلها. يعني የኢጅማው ማስረጃ ምንድን ነው? ቅድም ረሳው። ማን አሁን የመጣልኝ ማን ነው? ቁርአኑን ተከተሉ፣ ሀዲሱን ተከተሉ። ሁለቱም ከሱናዎች መጥተዋል። ማስረጃው ዋድህ ነው። ኢጅማውን መከተል የትኛው ነው የመጣው? بعث رسول الله صلى الله عليه ምንድን ነው ሙዓዝ ብን ጀበል قال له بما تحكم قال بكتاب الله ነው ثم إذا لم تجد قال بسنة رسول الله صلى الله عليه وسلم قال فإذا لم تجد أيوة قال أجتهد برأيي የራሴን ደግሞ ጥረት አደርጋለሁ የዑለማዎቹ እንደ ቅያስና እንትና እንደ እጅ- እጅማ ያመጣሉ ነገር ግን ያው ሰሃቦቹ ከዛ እሳቸው ከሞቱ በኋላው ማስማማታቸው ቁርአን ደግሞ ጠቢ በማድረግ በማተም ላይ አይዋ የተለያዩ ማት እኮ ነው እጅማ ይባላል ይሄ طيب على كل يلا فإن لم يستجيبوا فإن لم لك يسمعوا لك يا محمد እሺ የማይሉልህ ከሆነ ይወቅ ያ መሐመድ አነውም የራሳቸውን ስሜት በስተቀር ደግሞ አይከተሉም ይወቅ ላ አህዱን በሎ እዛ ላይ ላ አህዱን ማንም የተጣመመ ሰው የለም ሹፍ ማንም የተጣመመ ሰው የለም የራሱን ስሜት የተከተለው ሰው በቀር ማንም የተጣመመ ሰው የለም ያለ አንድ መሰረጃው ደግሞ አላህ ሳይሰጠው ደግሞ ዝም ብሎ የሚሄድ ማለት እኮ ነው ከዚህ መስጊድ ጀርባው የሆነ አንድ ውሻ እየጮኸ እኮ ነው። የሆነ ምንድን ነው ይሄ ድምጽ ከሰማ ውሻዬ ምን አይነው ውሻው? አያ ጥቁር ውሻው ያክ ምን ለዲ አክበር ሄደ ካላየው ሄደ ካላየው ማስረጃ ካለ ዝም ረጅመን ቢልገይብ ነው። ከዚህ መስጊድ በስተጀርባ ደግሞ የሆነ አውሬ አለ ብለህ ድንገት ወርውራለህ። እንደዚህ ላ ላቡድ አን ማት አለብህ። ወድና ወዲህ ዞሬ አይ አንቀበልም ሼካችን ያሉ በዝቀራ አይ ቶሎ ያንተ አይደለም ይሄ መሐመድ አወል እንደዛ እኮ ነው ሀዳዶች ያሉትን ነገር ነው አይ እኔ እዛ አልደረስኩም ይላል مثل هذا ወስያ አለው አንተ ደግሞ ሙብተዲ ስለሆንክ እዛ አልደረስክም ከማሽ ከመሻይኮች ጋር አትከራከር እምብ በል እነሱ የሚሉ ጆሮህን ደግሞ ዝጋ ايوه ሸፍን በል እሺ هدى هذا هو طريق حجة بلو زلا مسرجة هذا هو طريق الحداديين يا أخي ك- كتال ما رد يدرقوا ما يمنعك ايه فمن لم يسلم للعقيدة الثابتة <laughs> شوف الكتاب فمن لم والسنة يسلم لعقيدة እጁን ያልሰጣው الثابتة በተረጋገችው ለአቂዳ እጁን ያልሰጣው في الكتاب والسنة في الكتاب والسنة في الكتاب تو انتنا في الكتاب في الكتاب تلاله في الكتاب አይደለም في حرف جر الكتاب مجرور بفي اه ይሄ ተስተት ነው ይሄ እንትና ጣቢው ነው أدلم انت عن حروف الجر عن من إلى على واظن في ظرفنات وما بعدها كفيب على ممتا ومكسور نو يكرر شولم لناو يكرر نيالا شولم نانتا من من نو مصطفى يكرر نيالا يلا تشلمني أين ذهبت النحو بلوشي في الكتاب بلو في الكتاب والسنة شوف الزلال في حرف جر الكتاب مجرور بفي وعلامة جره الكسرة الظاهرة بكتاب على إيه قبلو إيشي والسنة الواو عاطفة والسنة أيوة وعاطفة على ماذا بزر ألفه والسنة معطوفة على الكتاب ما تقول أي لم نسلم አንቀበልም ايوه لعقيدة فلم فمن لم يسلم ያልሰጣው ሰው ለአቂዳው ለራሱን ነፍስያው ለተረጋጋች ማለት እኮ ነው الكتاب والسنة فهو إنما يتبع ولو فهو إنما የራሱን ነፍስያ ደግሞ ለአቂዳ ያልሰጣው ደግሞ ሰውየው የራሱን ስሜት ተከትሏል ማለት እኮ ነው ፈቁል ለሁ ዳሉ ሙድል በለው እ ولذلك يسمى أهل البدع في العقيدة አይ ምን ምን ይባላሉ አሉ ሹፍ ስለዚህ ደግሞ በራሳቸው ስሜት የሚሄዱ ሰዎች በአቂዳ ውስጥ ደግሞ ይሰየማሉ አህሉ ቢዳ ምን ተብሎ አህሉል አህዋኢ ሀዋ አይደለም አህሉል ሀዋ አይዋ እሺ ሊአነሁም ይተበው አህዋአሁም አይዋ ስሜታቸውን ስለተከተሉ እኮ አህሉል አህዋ አህሉ ደላል ይባላሉ ከማ ፊል አያቲ ومن أضل ممن اتبع هواه بغير هدى من አሁን الله አሳልፈናል እሺ قوله بل هو التصديق بآثار رسول الله صلى الله عليه وسلم ሰለላሁ ዐለይሂ ወሰለም እሺ بلا كيف ولا شرح مم. ولا ي- يقال لما ولا كيف أي التسليم لأقوال رسول الله صلى الله عليه وسلم እጅግ ማሳፈር ብንሉም هذا قال رسول الله صلى الله عليه وسلم አዎ خلاص آمنا وصدقناه خلاص ይሄን ነብዩን ሰለላሁ ዐለይሂ ወሰለም ያሉት አዎ آمنا وصدقنا እውነት አድርገናል አምንበታል እሺ አምንበታል እሺ بأسماء الله وصفاته ናም እሳቸው ደግሞ ለኛ የነገሩን ليس أبا أي ابن حلاج وجنيد ورفاع وعبد الله حبش الخبيث እነዚህ የተናገሩ አይደለም ደግሞ ስለ አስማና ሲፋት ከነሱ የምንወስደን አንዳንድ ቦታው በዚህ በእግረ መንገዳችን አልኢማም አልበይሃቂ ፊ ኪታብ አልአስማ ወሲፋት ይ አላለም ይህ ኪታብ ሀል እንደኩም ይህ ኪታብ ይህ ኪታብ ደግሞ እዚህ ላይ ክታቡ ደግሞ ስለ አስማ አንዳንድ ቦታ ደግሞ ታዊል አለ። ጥሩ ክታብ ነው ግን ታዊል አለ። አንዳንድ ጊዜ ይንሸራተታል። ሐዋሳን መንገድ እየሄደ ያለው ወደ ባህር ምንድነው ይሄ እዛ አዎ እዛ ውስጥ ይገባል። ማንም ልክ ራሱ ደግሞ ውስጥ ገብቶ ሞቶ ይወጣል ሰውየው። ጥሩ ክታቡ ጥሩ ነው፣ ሰውየው ጥሩ ነው፣ ክታቡም ጥሩ ነገር ግን لا يقرأه منهج يالله سو بقر يلم ما قرأت اللبتم تنش تلك يالله سو نمي قرأه النسو يهننك عنا نسو دمو شرط شرطة تسو يالهم أيوة السو دمو يتفبتم بوتا وفلقو يكتر يالله سو آبا شوچو عضلهم الله مم. إمام الغزالي أبي حامد محمد بن محمد بن محمد الغزالي المتوفى سنة خمسمائة وخمسة صافي إني نستي كتاب لنا تم إذا كتستي صاف أبو حامد بلو الإمام الغزالي أبو حامد صافو مكتبة قبتي استيو أبو حامد محمد بن محمد بن محمد صوت الغزالي أبو محمد بن محمد بن محمد الغزالي አልሙቶፋ ሰነተ ኸምሱ ሚአትን ወኸምሳ ከሂጅራ አምስት መቶ አምስት ነው የሞተው። የኢማም አልጁወይኒ ደረሳ ነው። የኢማም አልጁወይኒ ኢማም አልሐረሜን ይባላሉ። ዋድህ ነው። የኢማም ሸይዋ የኢማም ሻፊዒን መዝሀብ ደግሞ ሰፋ አድርጎ የጻፈ ነው። ሰውየው ሙተሰዊፍ ነው። ዋድህ ነው። አንዳንድ አልም ነው ግን ያዘን ብላ አነካውናም ነገር ግን ታሪቅ ያለውን ቦታ ታሪቅ እናደርግበታለሁ فكان عالما بارعا بالفقه በተለይም አቂዳሙ تأويل በማድረጉ የታወቀ ነው መቼም لكنه تاب ቶባ አድርጓል ይላል ቶብቷል ይላሉ አንዳንድ ክታቦችን ውስጥ ሲመለከት ቶብቷል ይላሉ لكن ኢማሙ አልገዛሊ فكان كتاب إحياء علوم الدين አይታችኋል ይህንን ክታብ አልሰማችሁም إحياء علوم الدين አለው ሰውየው ብዙ ነገር ጽፋል አልሙስተስፋ ፊል ኡሱል ብዙ አልመንኹል ፊ ኡሱል ፊቂ ብዙ ኪታቦቹን ጽፏል። ስለ መንጥቅ ምናምን ጽፏል ኡሱሎቹን። እሱ ደግሞ ስለ ኡሱል ኡሱል አልፊቂ ደግሞ ባይናገር ኑሮ ማንም አያውቅም ነበረ። ነገር ግን ይሄ አለሙ አንዳንድ ጊዜ አንዳንድ ጊዜ ልብሱን አውልቆ ራቁት ከልጆች ጋር ይጫወታል ይባላል። ዋና ቀራእቱ ለሁ ሱፍያ ውስጥ ገብቶ ማለት እኮ ነው። እንደውም ከተሰውፍም ውስጥ አልፈው ልብስ የራሱን ልብስ አውልቆ ከህፃናቶች ጋር ይጫወታል ይባላል። ይሄ ዳድ ብሎ ምንድን ነው ይሄ ነው ምንድን ነው ይሄ ሆየ ሆየ እያሉ ልጆቹንም እንደምን እንደዛ ይጫወታል የሚባል አዎ ራሱን ስቷል ማለት እኮ ነው። ምን ተሰውፍ الحد ማለት እኮ እንደው ሐድ አልፎ ይሄን ይጫወታል የሚባል ያለው ሙተሰውፍ ነው ላኪን ተወብቷል ይባል والله اعلم واضح ነው አቡ ሙሐመድ ሙሐመድ አቡ አቡ ሐሚድ በለው أبو حامد محمد بن محمد بن محمد አልገዛልዩ ልሙተወፋ ሰነተ 550 ኪታቦች ውስጥ በደንብ ጻፍና ይኸው እስቲ እናንተ ገለይ ናቸው። እሺ የዛሬሽን ቃል በል እሺ። እዚህ ላይ ፈካነ ረጅሉ ገይረ ጀይድ ጥሩ አለም ሰውየው ለይሰ የይደን ስም የሚሰጠው ጥሩ አለም በጣም ለህይም ከእሱ ክታቦች ዑላማዎቹ ይጠላሉ። ሰለፍ የሆኑ ዑለማዎቹ ይጠላሉ፣ ግን ፋይዳም አለው ፋይዳም አለ እንደዛው ኡሱላ አሁን ለምሳሌ ፊቂህ ላይ በተለይም ማሻአላህ ማሻአላህ ነገር ግን በአቂዳ ላይ ደግሞ ማስረጃ በሱ አይደረግም። አማ እንደዛ አይነት ዑለማዎቹ በአሁን ሰዓት አሉ። ስንቶች ናቸው ሙተበሂሪን የሆኑት? አማ በአቂዳው ደግሞ የወዳቅ ናቸው። በአቂዳው ደግሞ በጣም የወደቁ ዑለማዎቹን አሰደብንም እኛ እ እሺ እኽዋኖች እነዚህ እኮ ነው አሁን የተንሸራተቱ እነዚህ መሻይኮቹን ይዘው ጣትህን አምጣ እስቲ በሱ ላይ ተንጠልጥለው እኮ ነው የሚሄዱት። እክለ እንደዚህ አላለም እንዴ? ማን ሼክ ሳል ዑሰይሚን አሁን ለምሳሌ ወኔ ነገር ካሉ ሱራ አሁን ይበቃል እሳቸው ላለም እንዴ ማፎቶ ምን ሼክ ሳል ዑሰይሚን ደግሞ ይበቃ ያሉ እንዴ? እሳቸው ግን ይበቃ ያሉ ለየብቻ ለብቻ አለው ይበቃ። ሰው ምን ችግር አለ? እሱ ካሜራው እያ በደስታ ጊዜ በሀዘን ጊዜ ጊዜ በሁሉም ጊዜ መነሳት ይቻላል ይላል። ይህንን ጫፍ ቅርንጫፍ ካየው ከላስ ሼኩ መስጊድ ውስጥ ከፈሳው ደረሳ ምን ይላል? ያ እነዛ ይባል። ይሄ ጥሩ ምሳሌ አይደለም። ደረሳዎቹ ደግሞ አይዋ አሩን ያራሉ ይላት እኮ ነው። እሺ እንደዛ ይላሉ። ጥሩ ممكن خطأ ከመጣው ያ ذنب እሺ وأمور العقيدة እሺ شوف ايوه في اسماء الله وصفاته وفي امور العقيده ከዛ ጋር ተያዘ ነው بلا شرح يعني بلا شرح بلا شرح يخالف معناه معناه الصحيح ትክክለኛውን ደግሞ ይሄ ትክክለኛ ትርጉም ደግሞ የሚኻለፈውን ይሻ- ይሄ ማብራሪያ ይሰጣሉ ትክክለኛ ትርጉም ትተው መጥፎ ማብራሪያ ማብራሪያ ይሰጣሉ ለምሳሌ እስተውላ የምለው እስተዋ የምለው እስተውላ ያለው ነገሰ ያለም በአማርኛ ሞይ ምንድን ነው አንተ እ ተደራደረ ተዋጠረ ያው አዎ طيب ከየት ነው ያገኘው እ? እነሱ ተፍሲራቸው ነው እስተውላ ማለት እስተውላ ይላሉ እስተዋ አይደለም እነሱ የሚሉት እስተዋ እስተዋን እስተውላ ይላሉ ተቆጣጠረ፣ ተይዋ፣ ተደላደለ ነው አይልም። ተደላደለማ ከዛ እንትና ትክክለኛ ነው። ተደላደለ ማለት እኮ ነው አይደለም? በአማርኛው በስልጣኑ ነው ይጨምጣል እ በስልጣኑ ይላል። ተደላደለ ማለት ነው። እስታምንት ነው ትክክለኛ ትርጉም። እሺ በአማርኛው አልዑሉ ወልርትፋ ምንድን ነው? ያው ከፍ አለው አይደለም እንዴ? አማ ይሄው ተቆጣጠረ ማለት እኮ ነው አይደለም እንዴ? ከየት ነው ያገኘው እስቲ ከግጡን ነው እስተዋ ብሽሩን አልኢራቂ ቢገይሪ ሰይፊ ወደምን ኒሂራቂ ይህንን ከዚህ የቁል ዑለማው ሰለፍ ይህንን ግጥሙን ብሽር የሚባል ደግሞ ተራራውን ተቆጣጠረው ያለምን በቀር ደምን ሳያፈስ ዝም ብሎ ተራራውን ደግሞ የኢራቅ ተራራዎቹን ደግሞ ተቆጣጠረ እንደዛው የኢስተዋ ማና እንደዛ ይፈሰራል ይላል ይተረገማል። እንደዛው እንፈስራለን። ከየት ነው ያገኛችሁ? ከዚህ ቤት ነው፣ ከዚህ شعر፣ ከዚህ ግጥም ነው። ማን ነው ባለው አይታወቅም። አንዳንድ ዑለማዎቹ قاله الأخطل ይላሉ። الأخطل قائله الأخطل ይላሉ። ቃለ ኢብኑል الجوزي يقول ኢማም البخاري 13ኛ ጁዝ ላይ ተመልከት። بخاري فتح الباري كفته فتح الباري 13ኛ ጁዝ ላይ የመጀመሪያው ሶፋ 13ኛ فتح الباري كفتيو يقول من الهل نقنا أنا بالعالية إمام البخاري كعب العالية نقل أدرقو أن معنى الاستواء هو الارتفاع والعلو ይላል እዛ ላይ ተመልከት እስቲ 13ኛ ጁዝ ኪታብ التوحيد ስለ ፍርቃ ይናገራል ምን ምን ይላል قال الاستواء هو العلو والارتفاع ይላል ليس القهر አይደለም ወላ ይስተውላ አይደለም እንትና አይደለም እ ተቋጥረ አይደለም ይሄ ሉጋው እንድዳለ እንዴት ትላለ استولى የሚባለው አታ بعد القرون الثلاثه المفضله ተቆጣጠረ ተብሎ የሚፈሰረው የመጣ ይሄ ግጥሙ ወይም ደግሞ ባዩ አይታወቅም አክጠል ከተባለ ደግሞ የሁዲ ነውና የመጣው ደግሞ ከሶስቱ ክፍለ ሰንቸር በኋላ የመጣው ክፍለ ዘመን በኋላ የመጣ ነው ዋድህ ነው ይሄ ሉጋው ዑለማዎቹ እዚህ ላይ ምን ያሉ ዑለማው ሰለፍ وما أتى من اللغة العربية بعد القرون الثلاثة المفضلة فلا يستدل به يوم واضح كفل زمن بو على በኋላ أو عربي ቋንቋው በዛ بزام አይደረግም الدرقم ورور واضح قال شيخ الإسلام تيمية وما أتى بعد القرون الثلاثة المفضلة من المجاز بتولو ቢጠራው ጣል لال استي حدثني بالو እዛው استي قرون الثلاثة المفضلة وسط دمو مجاز على بلنا نقرين استي بلو ليس موجودا بعد القرون الثلاثة المفضلة يمتعو فليس باب إيش يلا وش وهو الشرح الذي يخالف مدلول مدلول النصوص ايوه ايه دمو ማብራሪያው ደግሞ የነፍሱን ደግሞ መስረጃውን የሚያካልፍ ነው ይካልፋል وهذا انتشر ነፍስ في- ማለት ምን ማለት ነው ሁጃ ነፍስ አዲላ ቡርሃን ምንድን ነው ልዩነቱ ቀርታችሁ አይደለም እንዴ ቡርሃን አምጣልኝ أدلة أنت اللي نص اي اللي من النوع ما قراتم عندو بزام زور راتهم دي ها أه؟ طيب نص مالت قرآن لانو نص هولي قزيدة موسي مبالو قرآن يتملكتو نص بالال واضح نو قرآن يتملكتو نص بالال قرآن بيتانو هلا نص مبالو واضح نو ጠይብ አድላ ማለት ደግሞ ሁሉን ያጠቃላል። ቡርሃን ማለት አንድ ቅርንጫፍ ማለት እኮ ነው። አንድ ሁጃው አንድ ሁጃው ማለት እኮ ነው። ቡርሃን ማለት ብርሃን ማለት እኮ ነው። ቡርሃን ዋضح ነው። ጠይብ አማ ሁጃ ማለት ጠንከር ያለው ዳኢፍ ያለው ነው ማለት እኮ ነው። ዳኢፍ ያለው ነው። ዳኢፍ ያለው ነው ማስረጃ አምጣልኝ ማለት እኮ ሁጃ ማለት ይኸው ሁጃ ግን አለው ጠንከር ያለውን እሺ የላው እሺ وهذا انتشر وهذا انتشر في الجهمية والمعتزلة شوف إيه دمو والأشاعرة. አይዋ ምኑን ነው የትኛው ነው የትኛው ነው የተስፋፋው አንቀበልም ዋድህ ነው በሀዋ በስሜት ማሄዱ ማሄዳቸው የት ነው የተስፋፋው በምን ውስጥ ነው ፊል ፊል ፊ- ፊል ጃህሚየቲ ሰፍዋን ምን ጃህም ነው ወጃህ ምን ሰፍዋን ነው ያ ኢኽዋን ማን ነው አትናገሩም እንዴ ጃህም ብን ሰፍዋን አለዚ ቀተለሁ ካልድ ብን መን ነው የሆነ ሰውዬ እኮ ነው ያ አዩናስ እናንተ ሰዎች ሆይ ኻሊድ ነው ስሙ ሰውዬው አሚሩ እናንተ ሰዎች ሆይ በሁ ቢ እዮ ቢአግናሚኩም ፍየሎቻችሁን ደግሞ እረዱና ኡድያ አድርጉ ቀኑ የኡድያ ቀን ነው ፈኢኒ ሙድሒም ቢሰፋን ቢጃህም ማን ነው بصفان بن جهم أيوة عصن دمو وضهيا ياركنو لأنه قال أن القرآن مخلوق ቃለ ፈቃመ ፈዘበሐሁ እንዲህ እኮ ነው ሱብሃንአላህ በዛን ጊዜ ሱብሃንአላህ በቢዳ አልተከበቡም ማለት እኮ ነው በእጅ ይዞ ነበሩ ቢዳውን እኛ ደግሞ ተከብናል ያዘን ቢላህ ያ ካልተከበነም ግን ሙሳሰሪ ይላል እ አይዋ ማን ነው ያኛው ሳ- እንትና አላስታውስም እም ላ اذكره ممكن كذلك طيب يلا يا اخي ይበቃል والأشاعرة كزعم والمعتزلة جهمية ياو الفرقة صفان من جهم نو ينتسبون إليهم لأنهم يؤولون ما تكونوا والمعتزلة معتزل مات واصل بن عطاء جعد يعني نعم بارك الله لك نعم جعد أيوة أما واصل هي إيه، واصل بن عطاء كحسن البصري مجلس دمو ششاو وراكو فاختلفوا في مسألة بوني دمو መስአላ ላይ ተጋጩና ካለፈነው ብቻ ወጣው ፈሱሚያ ሙዕተዝለን ኦው አነሁ ከዛ በኋላው ፍርቃ ሆነ ማለት እኮ ነው ثم ከዛ በኋላ ሙዕተዝላዎቹ ላ ነቁሉ ለአንድ ሙርተኪበ ማዕሲያ ለሰራው ሰው ደግሞ ሙእሚን አንለውም ሙእሚን የሚያደርገው ነገር የለም አልሰራውምና ምን ትላላችሁ ካፍርም አንልም ካፍር የሚያደርገው ነገር የለም إذن منزلة بين المنزلتين የሚሉ ማለት እኮ ነው እዚህ ላይ ተንጠልጥሎ ይቀራል ተንጠልጠሉ ማለት እኮ ነው። እሺ والأشاعرة مذهب أبي الحسن الأشعري أبا الحسن الأشعري أربعين عاما አርባ ዓመት ሙሉ ደግሞ تأويل እያደረገ ቆይቶ መጨረሻ الإبانة في أصول الديانة ሪሳላውን ጽፎ ነው የሞተው። ዋድኖ ተውበት አድርጎ ሌሎቹ ተውበት አድርጎ እንጂ እንደ ኢማም ፈክር ራዚ ዋድኖ የሱን ቅሳ መስጀም አንድ ቀን አውርተናል አውርተናል والله ኢማም ቆይቼና አብቁና ኢንሻአላህ الإمام أبو حسن الأشعري ሳይለንት አታደርጉም ጃይዝ ነው ቅራት ላይ አደብ አይመስለኝም መስሎኝ እሺ ከእናንተ ደግሞ ስልኩም የሚያነሳም አለው በል እሺ ረህመት አላህ አድርግላችሁ ግን ቅራት ላይ ስልኩን ሳይፈለገውም ሰው ቢደውል ሳይለንት ላይ አድርገው ግን ዋጅብ ከሆነ ያው መደወል ነው አ ማንሳት ነው እሺ አይደለም ያላው እ فزعمهم أن المراد باليد يو شوف على أشار أبو الحسن الأشعري أيوة ሀገራችን ድሮ ሼክ ማን ነው ሼህ መሐመድ አሚን ከሮ ታሪፉን አታውቁም حدائق الروح والريحان في روابع علوم القرآن 41 مجلد ይሄን ያልሰማችሁም እስካሁን ከይሄ ክታብ ራስ ምን አታውቁም አትኮ ነው ስለ ኢትዮጵያ ዑለማዎቹ ምንም አታውቁም እናንተ ሱብሃን አላህ ራህመት አድርግላችሁ ሱብሃንአላህ እነዚህ ሁለቱ ዑለማዎቹ በአሁኑ ሰዓት في المملكة በጣም አንጋፋዎች ናቸው في العالم الإسلامي ያዘን ቢላህ في العالم الإسلامي በዓለም إسلامي በአሁኑ ሰዓት የነሱ ክታቦች ታትሞ በአሁኑ ሰዓት እየተስፋፋ ነው الሼክ ሙሐመድ አሊ አደም ዘኪራ ዑቁባ ይባል በነሰኢ ላይ አርባ ሁለት ነው ሙጀለድ አልሸረህም እናንተ አላበጀውም እንታውቅም እንደ ዘኪራውን እንዴት ረሳው ታዲያ ሌላው ደግሞ አይዋ አለጢፍ ሙጂብ አላ ኪታብ ሰርፍ ላይ ደግሞ አላ መን የቁሉ ሙድኒ አልሐቢብ ይሄ ሙድኒ አልሐቢብ ደግሞ በሙግኒ ላይ ነው ሼክ አብዱል ምናስ አልቦረኒ ወላዊ ነው እሳቸው እኮ ነው አብዱልምናስል ቦነሪ ቦረኒ አሊም ናቸው። የነ ሼክ ሙሐመድ ዑመር ወሌ አሁን የሞቱ ዛሬ ስንት ዓመት እኮ ነው። እሳቸውም ወሎዬ ናቸው። ሼካችን ናቸው። ማሻአላህ ሰለፊ ናቸው። ኢህአዴጎች ናቸው ጭንቅላቱን መጥቶ የገደሉት። ሱብሃንአላህ ሐቅን እናገር ከተባለ እኮ ነው ማ አህሰኑ ሀውላ እንደ ዑለማዎቹ እኮ ነው ከስር እንትና ኢያዘን ቢላህ አትሕቡነ ልኢህአዴግ ዑለማዎቹ እነዚህ ዑለማዎቹን የሚገሉ انا والله ولا شوف ليس هو ኦሮሞ አይደለም ያ ከሺ መሐመድ ማን ነው ሼ ዑመር ወለ والله ليس هو ኦሮሞ ወለዊ ናቸው ነገር ግን والله في በስይን በምንድን ነው በእስር ቤት والله ደረቡ ሀታ በጅዳ ውስጥ እኮ ነው በታሞ ነው የሞቱት والله እንደሳቸው በኢትዮጵያ ውስጥ ደግሞ በቡካሪ ላይ ወደ 80 ሙጀለድ ምናምን ደግሞ ይደርሳል ብሎ የታሰበ እኮ ነው አሁን ጠብ ላይ ነው እሳቸው ታሊፍ ያደረጉት የሼካችን ሼክ ነው ደግሞ ያውቁ የሼክ መሐመድ አሊ አደም ሼክ ነው የነ ሼክ ሰዒድ ሰሉላ ሼክ ነው واضح ነው سبحان الله اذا مثل هؤلاء شيخ محمد علي ادم فكان كتابه وان صار 50 በላይ ሆኗል ذخيرة ነው እኛ ጋር ያለው ሌላ ደግሞ الكوكب الساطي شرح نظم جمع الجوامع ኡሱል ላይ ነው ያስቀመጡት የሼክ መሐመድ አሊ አደም ክታብ ነው ማሻአላህ የሼክ መሐመድ አሚን አብደል አልሐረሪ ከሮ ተብሎ ይጠራሉ በአሁን ሳውዲያ ውስጥ من ناحية النحو الكوكب الوهاج شرح مسلم الحجاج በሙስሊም ላይ ነው ያበጁት ወደ ይሄ ሀዳይቅ ሩህ ወረይሃን ፊ ረዋቢ ውለውን ቁርአን በተፍሲር ላይ ነው ያበጁት ማሻአላህ እሳቸው ግን አንዳንድ ቦታ ላይ ትንሽ ተአዊል ስለሚያደርጉ ይህ ኦሮሞ በምን ላይ ነው ይሄን ያነሳነው ያ አሻኢራ አገራችን ደግሞ ድሮ አሻኢራ ሰለፍ አልነበረም ይላሉ ናም አንዳንድ ቦታው አሻኢራ ናም እሳቸው እንደዛ ይላሉ እነዚህ ዑለማዎችም ማወቅ አለባቸው ለይስ ሀገራችን ብቻ ዑለማ እነዚህም በተለይም ማወቅ አለባቸው ሀታ ፊል መምለካ ጡላቦቹ የእሳቸውን በተለይም የሼክ ሙሐመድ አሊ አደም ያኛ ዳረ ሁለቱም ዳረ ሀዲስ ያስተምራሉ አስተምሮን ነበሩ ናም ነገር ግን ነካሳ ፊሀይ ነካሳ በቅርብ ጊዜ እኮ ነው ጂንሲ ያገኙት የሳውዲ አረቢያ ናሽናሊቲ ያገኙት በቅርብ ጊዜ ሼክ መሐመድ አሊ አዳም አግኝቶ አግኝቷል ናም ነካሳ ትልቅ መስጊድ ውስጥ ደግሞ ወላሂ ጀምዓ ከዚህ ተነስቶ እዛ ጋር ደርሳል አረቦች ብቻው ከሳቸው የሚቀራው ማለት እኮ ነው ሼክ መሐመድ አልአደም አደም ሼካችን ናቸው አይ ወአማ ሼክ መሐመድ ማን ነው መሐመድ አሚን ከረው በተለይም በአረብኛ ቋንቋ በናህው በሐዲስ ማሻአላህ የላ እሺ እነዛው ከዛዕሚህም እንደሚማገቱ ማለት እኮ ነው ቁርአን ውስጥ የመጣው ደግሞ የድ የምትባለው ለፍዝ ደግሞ እንዳለው ቻይነት ነው እንጂ ትክክለኛ አይደለም ብሎ እኮ የሚፈስሩት ራህመት የሚባል ፈልጓል ይላል ወጅ የሚባል ደግሞ እይዋ ዛቱ እኮ ነው እንጂ አይደለም በል እሺ እንደዛ ይላሉ ወልሙራዱ ቢልስቲዋ እንደዚህ ይፈስራሉ ማለት እኮ ነው ገብቷል እነዚህ ሁሉ እሺ ሸርሁን ባጥሉን ማን እንደዚህ ቢላ ሸርህ ማለት እንደዚህ እሺ እንደዛ ያለን አሁን የድና እስቲላ ዋዝኑ ዋዝኑ እዚህ ላይ አልየድ አይዋ አልወጅህ አልስቲላ ማና እንደዚህ ያለም አልየድ ቁዋ አይደለም አይ የድ ማለት የድ የድ ነው خلقت አደመ ነው አደምን ከለቅቱ ቢየደ የለም ነዓም በራሱ እጅ ነው የፈጠረው ነዓም አቦክቶ በራሱ እጅ ነው የፈጠረ አላህ በራሱ ቁዋ ነው ተጅሪ ቢአዩና ናም በራሱ አይን እያየው ነው ሄደች خلاص እ ወጁ ደግሞ ዛት ብሎ ይፈጥራ አይዋ ይፈስራሉ እስቲላ ደግሞ استولى ኢያዘን ቢላ በልሺ ليس هذا هو معناها ትክክለኛ አይደለም فقول بلا شرح ያኒ ቢላ ሸርህን ባጥልን እ أما شرحها بمعنى بيان معناها الصحيح ትክክለኛ ከተባለው ነዓም ትክክለኛ ማናው የዱ የድ ነው ወጁ ወጅ ነው خلاص ويبقى وجه ربك نعم خلاص አላህ ከፈለገው ለምን እንደዛ አትፈ- አትፈስርም ምን አስከደ ይሄ ስንት ዓመት ሙሉ ወደዛ ይሄ የምትጓዘው امم والله اعلم صدق رسول الله صلى الله عليه وسلم ايه هاي أيوة. بقى ايه ايش